منان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة غشيتهم الرحمة وعفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهذه وبعد فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة قول معروف ومغفرة خير من صدقة يتبعها أذى يتبعها أذى والله غني حليم فلنبدأ من هنا Mm-hmm.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 قدام نبرة نفقات في الإسلام إسلام በሁለገብ ጥረት ነው ሊቋቋምና ሊጠነክር የሚችለው በገንዘብም በእውቀትም በጉልበትም ሰዎች የሚችሉትን ሁሉ ርብርቦች ባደረጉ ቁጥር ለውጤት ይበቃል ስለዚህ ነፈቃትን አላህ ስብሓናሁ ወተላ ልዩ ትኩረት ሰጥቶታል ዛሬ ሙሉ በሙሉ በነፈቃ ዙሪያ ነው የሚያትተው ማለት ነው ገንዘብ ለዲንም ለዱንያም ለአከራም መጠቀሚያ አድርጎ ነው አላህ የፈጠረው ሰዎች ገንዘባቸውን ማውጣት በሚገባቸው ቦታ ላይ ማውጣት ካልቻሉ ዲናቸውን ማስከበራቸው የህይወት ቁራኛ ነው ወጃሂዱ ፊ ሰቢልላህ ቢአምዋሊኩም ወአንፉሲኩም በገንዘቦቻቸውና በነፍሶቻቸው በአላህ መንገድ ታገሉ የሚለውን ቃል ብዙ ጊዜ ደግሞ ነው ደጋግሞ ነው የሚያስተምርበት እንደገና ሰደቃ በሚደረግበት ጊዜ የሰደቃ ጠንቅ የሆኑ ነገሮች አሉ ሰዎች ገንዘባቸውን አውጥተው ለፍተው ደክመው ያፈሩትን ገንዘብ አባክነው ያበቃ ያን ነገር የሚያፈርስና የሚያበላሽባቸው ጠንካል ያን ካላወቁና ካልተጠነቀቁ ሶደቃቸው ዋጋ ቢስ ሆኖ እንደሚችል ይጠቁመናል ማለት ነው እንደገና ሰደቃ መደረግ ያለበት ከምርት ገንዘብ መሆን እንዳለበት ሐላል ከሆነና ከምትወደው ለራስ ከምትመርጠው መሆን እንዳለበት የተለያዩ ሁኔታዎችን ይዳስሳል ማለት ነው ስለዚህ ቀውሉ ማሩፉን ወመግፊረቱን ኸይሩ ምን ሰደቀትን የትበውሃ አዳ መልካም ቃል መናገር ከሚሆን የሚያስደስትና እሰየው ይበል የሚያሰኝ ቃል መናገር ወመግፊረቱን ሌሎች ደግሞ የሚያስቀይም ነገር ከሰሩና ከወረወሩብህ ያን ነገር እንዳላየ በትግስት ይቅር ብለህ ማለት ኸይሩን ምን صدقة የትበውሃ አዳ ወዲያት ከሚከተላት መስዋዕት የበለጠና የተመረጠ ነው ይህ ድርጊት ይላል ወላሁ ወኒግን ሐሊም አላህ ገንዘባቸውን ፊሰቢልላህ አውጡ ሲላችሁ እሱ ተቸግሮ ከእናንተ ሊገደድ እንዳይመስላችሁ ከእናንተም ከስራችሁም የተብቃቃ ታጋሽ የሆነ ጌታ ነው ግን ለራሳችሁ ጥቅም ስል ነው አውጡ የሚላችሁ ምክንያቱም ሰዎች በዚች በዱንያ ላይ የሚኖሩት ለተወሰነ ጊዜ ነው ቀጠሮ ከደረሰ ወዳውኑ ወደማያውቁት ዓለም ይወሰዳሉ ያነ ደግሞ በዛ ቦታ ላይ አህወጀ ማየኩኑን ከማንኛውም ጊዜ የበለጠ በሚያስፈልግ በሚያስፈልግባቸው ጊዜ ዛሬ ወረወሯት እዛች ቦታ ትገኛለች ትጠብቃቸዋለች ማለት ነው ለዛ እንዲጠቅማችሁ ብዬ ለራሳችሁ እንጂ ለእኔ አይምሰላችሁ ይላል አላ ስብን Wa አለበለዚያ ከራሳቸውም ሆነ ከገንዘባቸው የተውቃቃው ነኝ ሐሊም ነኝ ደግሞ ታጋሽም ነኝ ይላል ክፋተኞችና ጥፋተኞች ሲያጠፉ ሲያከፉ እያየሁኝ መበቀል እየቻልኩኝ ግደለም ቢሻው እያልኩኝ እስከ ቀጠሮ ድረስ ጠብቃለሁኝ እንጂ አቅቶኝና ጠፍቶኝ አይደለም ማለት ነው እና ቀውሉ ማዕሩፉን ሲል አንድ ሰው ምጽዋት ፈላጊዎች ብዙ ናቸው እንደምታወቀው በዱንያ ላይ ከባለጸጋዎቹ ችግረኞችና ዝቅተኛ ኑሮ ላይ የሚገኙ ሰዎች ብዙ ናቸው እነዚህ ተመጽዋቾች አንዳንድ ጊዜ ችግሩ ያበሳጫቸውና በባለጸጋዎች ላይ አለም ያልተጠበቀ ሁኔታ ቃላት ይወረውራሉ እና መጥተው እርዳታ በሚጠይቁህ ጊዜ እንዳጋጣሚ አንተ ፈቃደኛ ሳትሆን ትገኛለህ ማለት ነው ወይም ታጉላላቸዋለህ ወይም ደግሞ ተስፋቸውን ጭራሽ የሚያከሱ ነገር የለኝም ዞር በሉ የሚባልበት ሁኔታ ያጋጥማል የዛ ጊዜ ደግሞ እነሱ ያለ የሌለ ተስፋቸው አንተ ዘንድ አመጣው አንድ ነገር ሊያገኙ ነበርና ያይተመኝት ነገር ካይሳካ ሲቀር ይበሳጫሉ ራሳቸውን መቆጣጠር ያቅታቸውና መሳደብ ማውገዝ ይጀምራሉ ማለት ነው መጀመሪያ ያው ይለማመጣሉ ጋሽ አንተ ታረጋን ማነጃ ብለህ ነው ምናምን ይባላል አይሆንም ሄዱ ብያቸዋለሁ ምናምን ስትላቸው አላህ እኮ ነው የሰጠህ አላህን እንደገና ማለት ከዛ ቀጥሎ ደግሞ እንደኛ ወደ ያድርግ እስከ ማለት ይሄድ ይችላል ማለት ነው የአይነት አይነት እንግዲህ የሚያቆስል ቃል በሚወረውሩ ጊዜ እነሱ ብሶታቸው ነው እንደዚህ የሚያናግራቸው ሌላ ተስፋ ስለሌላቸው ያኔ እነሱ ጋራ አተሳራ መግጠም የለብህም አንተ እነሱ ስድብ ተወረወሩ ከተራገሙ ምን ካሉ ምክንያትህን እንደው ማቀዝቀዝ ነው ያለብህ እኔ እኮ ዛሬ ስላልያዝኩኝ ነው ታቆኝ የለም እንዴ በሌላ ጊዜ ረዳቸዋለሁ አይደለም እንዴ ወደፊትም ደግሞ ካገኘው ኢንሻአላህ ሲመች አሁን ዛሬ ግን ፊቴ ምንም ነገር ስለሌለ ነው ማመኝ ብትላቸው ያምናሉ ማለት ነው እናንተ ጊዜ በቃ እየመጣችሁ ዝኔን ማድረግ ነው ምናምን የሚል ቃል ሸካራ ቃል ከተናገርክ ግን እነሱ ደግሞ በአጠፋው አንተን ይሰድቡሃል ያዋርዱሃል ማለት ነው ያ ከሆነ ችግር ይመጣል ማለት ነው ስለዚህ ቀውሉ ማሩፉን አንተ አላህ Subhanahu Wa Ta'ala ከነሱ የተሻለ አድርጓል እነሱ ችግራቸውና ብሶታቸው አበሳይቷቸው መጥፎ ቃል ቢወረውሩ እንኳን እንዴት ደፈራችሁኛ ካከዘራው ብለህ እነሱን ማዋረድና መሳደብ ውስጥ እንዲያትገባ ይላል አላህ Subhanahu Wa Ta'ala ዳግም ሙአመላ ከጌታ ጋር ነው እነሱ በመታረገው ነገር የምትፈልገው ወረታ ከጌታ እስከሆነ ድረስ ለምን ነው እነሱ ጋር ወርደህ እንደገና እንደን ተስላምቴ የምትለው መልካም ቃል ተናገር በተቃራኒው ማለት ነው አንተ አለቃነት አይሰማት እነሱ ተበሳይተው ያልሆነ ቃል ቢናገሩ ቢሳደቡ ቢያወግዙ ቢራገሙ እንኳን ሰምተህ እንዳልሰማት አይ እናንተ እውነት አላችሁ ግን እኔ ዛሬ ስላልቻልኩኝ ነው ከማለት አልፈ እንደነሱ መጥፎ ቃል አትናገር ይላል አላህ Subhanahu እነሱ መጥፎ አስቀያሚ ቃልም ከተናገሩ አላስፈላጊ እንቅስቃሴን ካደረጉ መፍሲር አድርግላቸው አባቴን ተቸግረው እኮ ነው ብስጭቱ ራሳቸው መቆጣጠር አቅቷቸው ነው ብለ እዝራቸውን ተረዳላቸውና አጥፍተው እንዳላጠፉ በቃ ይቅርታ አድርጌያቸው አጥቻቸዋል ምንም አይደለም እናንተ ይገባኛል ለምን እንዲህ እንደተናገራችሁ ብለ በለስላሳ ቃል መመለስ ይላል خير من صدقه يتبعها አዛ ወረር ችግር የሚያስከትል ከሆነ ምጥዋት የበለጠና የተመረጠ ነው አንተ ዛሬ ስትረዳቸው ከርመ ዛሬ እነሱ ሲበሳጩና ሲቆላችሁ እናንተ ይሉንታ ቢሰች ናቸው ስንት ጊዜ ስትረዳችሁ ቆይቼ ምናምን ብለስ መጥፎ ቃላ ከመናገር ተናግረስ በጣም ከመስጠት ማለት ነው አንዳንድ ሰው ደግሞ ብዙ ጊዜ እንደ ጸባይ ሆኖበት ታልተሳደበ የማይሰጣለ ማቆሰው አለ ባገሬ በጣም ቸር ነው ጎበዝ ነው ይሰጣል ግን ተናጋሪ ነው ደግሞ ሲመጡ ልታሩ ይሰድባቸዋል ምስኪኖች እና እናንተ ወዘኔዎች በቃ ጊዜ ሌላ ስራ የላቸውም እዚህ መጣችሁ መቆልቆል ነው ተመሰርታ እኔ በምን ዲያ ነው እናንተን ሁልጊዜ ምናምን ይወርባቸዋል ለምን ተባውን ስለሚያውቁ ዝም ብለው ይሰሙታል ማለት ነው እንደዛ አዋርደ አመናጭ ካቸው ከምትሰጣቸው መስጠት ማትፈልግ ማትችል ከሆነ መልካም ቃል ለምን አሰጣቸው ይላል አላህ Subhanahu Ta'ala መልካም ቃል መስጠት እኮ ተምጽዋት ይመረጣል ለምን የሰው ልጅ ከሁሉም በላይ ክብሩ ነው ድሃ ቢሆንስ ለምን ታዋርደዋለህ ችግሩ አስገድዶት ነው እንጂ ወዳንተ የመጣው አንተ የፈለከውን ተሳድበ ወርፈ ምናምን አዋርደው እንደገና በልንካ ተምትለው መጀመሪያውኑ መስጠት ማትችል ከሆነ የማስተማችልበት ምክንያት ገልጸህ ወላሂ አላህ ይስጣችሁ ዛሬ እንኳን እኔ ዝግጁ አይደለሁም ወይም አልያዝኩም ምናምን ብለ ጥሩ ቃል ተናግረ ብትመልሳቸው አዋርደህና መናጭቀ ከምትሰጣቸው የበለጠ ነው ይላል ምክንያቱም ክብራቸውን ይዘው ይመለሳሉ ማለት ነው ታዋረድካቸው ግን ያው ችግሩ አስገድዷቸው እንጂ በጣም ተናደው ተበሳጭተው ነው የሚመለሱት ስለዚህ መልካም ቃል መናገርና እነሱን ያው ክብራቸውን የማይነካ ነገር እነሱም ደግሞ በአጋጣሚው እንዳውን ተበሳጭተው ያልሆነ ቃል ከተናገሩ በዛ አጠፋ ከመስጠት ተመጣጥ ይቅርታ አድርጎ መመለስ ገንዘብ እንኳን ባያገኙ የተዋርደው ገንዘብ ከሚያገኙ ህዋቱን ከሚያገኙ የበለጠ ነው ይላል አላህ የሰው ልጅ ከሁሉም በላይ ክብሩ ነው የሚያፈልገው ክብረ ቢስ ከሆነ ዋጋ የለውም ስለዚህ ዳ ያደረገው አላህ እንጂ ሰው አይደለም ለምንድነው በዝቅታይ ነው የምታየው ነው የምታዋረደው መስጠት ብቻ ከሆነ በአግባቡ ስጠው ካልቻልክ ደግሞ ቢያንስ መልካም ቃል አትንፈገው ይላል አላህ Subhanahu Wa Ta'ala ከዛ አልፎ ደግሞ መጥፎ ቃል የምትወረውርበት ከሆነ ታዋረድከው ማለት ነው ይሄ ደግሞ አዋርደ ከምትሰጠው እንደው መልካም ቃል ዝም ብለ ባዶ እንዲመለስ ይሻለዋልና ይህንን አታድርጉ ሲል ያስጠነቅቃል እና መልካም ቃል ተስላታ የሆነ ክብሩን የማይነካ ቃል አስተዛዝነህ ወንድሞቼ ዛሬ አልያዝኩም እና በሌላ ጊዜ ኢንሻአላህ አላህ ካለ ደግሞ እንገናኛለን በሚል ቃል ብትመልሳቸው በጣም ይሄ ከመስጠት ያላነሰ ነው ማለት ነው የበለጠም ነው ወመግፊራ እንደገና እንደሱ ደግሞ ያው ሲናደዱ ሲበሳጩ አንተ ደግሞ የሆነ ሁሉ ጊዜ አናጠዝንህም አሁን አንተ ምን አተ ነው ምናምን ይልሃል ማለት ነው ያም በሚል ጊዜ እንዳልሰማህ ትሆናለህ ማለት ነው እንጂ እነሱ መልሶ ቃል ስለተናገሩ በአጠፋው ራሱ መመለስ የለብህም እንኳን ጀማሪ ልትሆን ማለት ነው ይህን ማድረግ خير من صدقه يتبعها اذى ምጽዋቱን ሰጥተህ እንደገና መጥፎ ቃል አስቀያሚ ነገር ከምታሰማቸው መልካም ቃል ብትሰጣቸውና ስጦታው ቢቀርባቸው ይሻላል ይላል والله غني حليم አላህ Subhanahu Wa Ta'ala ከሁላችሁም የተብቃቃና ታጋሽ የሆነ ጌታ ነው ማንም ሰው ሲያጠፋ ሲያከፋ እያየ አይቸኩልለትም የተወሰነ ቀጠሮ እስከሚደርስለት ጊዜ እያየ እንዳላየ ዝም ብሎ ይታገሳቸዋል እንጂ ነገሩን ያላወቀና ያልተከታተለው አይምሰላችሁ ይላል ማለት ነው ያ አዩሃ الذين آمنوا እናንተ አማኞች ሆይ በእኔ በጌታችሁ ያመናችሁና በፍቃዴ ለመመራት የተስማማችሁ ይላል ነብዩን የተከተላችሁ ላ ትብጥሉ ሰደቃቲኩም ቢልመኒ ወልአዳ መጽዋቶቻችሁን ደግሞ መንና አዳ በሚባል ነገር አታበላሹ ታቱበይዑ ወላ ትፍሲዱ ነፈቃቲኩም ለኔ ብላችሁ ያወጣችሁትን ነገር እንደገና ኋላ መጥፎ ቃላቶችና ተግባራቶችን በማስከተል ያን ወጫችሁን የሚያበላሽ ወይም የሚያከሽፍ ነገር ሰርታችሁ እንዳታበላሹ ተጠንቀቁ ይላል ማለት ነው ማን ማለት መመጻደቅ ማለት ነው አንድ ሰው ይሰጣል ግን ያይፈጠውን ነገር በተገኘው አጋጣሚ ሁሉ እንዲያድርግልህ አይደለም እንዴ እንደዚህ አድርግልህ ደግሞ ምን ምናምን በሚል ቃል ያመናጭቀዋል በተለይ ሰው ፊት በሚሆን ጊዜ ከባድ ይሆናል ማለት ነው እና መመጻደቅ የለብም ምክንያቱም መመጻደቅ የባሪያ ጸባይ አይደለም የጌታ ነው መሆን ያለበት ጌታ Subhanahu Wa Ta'ala وما بكم من نعمه فمن الله እንዳለው ሁሉ ነገር በቀጥታም ሆነ በተዘዋዋሪ ከሱ ነው ምንጩ ወስደረ ኒዕማ አላህ ነው Subhanahu Wa Ta'ala አንተን ሀብታም ያደረገ እሱ ነው ሌሎችን ደሃ ያደረጋቸው እሱ ነው አንተን ባለውቀት ያደረገ እሱ ነው ሌላው ማህገም የሆነው እሱ ነው አንተ ሁሉ ባለ ስልጣን የሆንከው በሱ ፍቃድ ነው ሌሎቹ ደግሞ ፍላጎት በራሳቸው ቢሆን ኑሮ ሰዎች ማንም ከማንም ሊበልጥ አይፈልግም ነበር ማለት ነው ሊተናነስ አይፈልግም ነበር ግን አንተ ራስን ከፍ አድርገህ ኮፍተህ ልዩ ቅዱስ አድርገህ ሌሎችን ዋጋ ቢስ አድርገህ ማንቋሸሽና ማዋረድ አይጠበቅብህም ማለት ነው እንደውም ቢላክስ አንተ የተሻልክ ድል ላይ ከሆንክ ሌሎችን ምስኪኖች በአክብሮት ማየት አለብህ የታቆ እንደነሱ ምስኪን ሊያረገኝ ይችል ነበር ስለዚህ ጌታ እኔን የተሻለ ደረጃ ሰጥቶ እነሱ ተመጽዋች አድርጎ የጌታ ውለታ ምን ያህል ነው ብለህ እንደውም አንተ የጌታ ውለታ ሊከብድ ይገባል ማለት ነው ነገባ እንዳጋጣሚ ተቀይሞ ወደ እነሱ ደረጃ ቢያወርደኝ እኔ ለማይ ባደርገኝ የሚለውን ትተህና ረስተ እንደገና ራስን ንጉስና ቅዱስ አድርገ እናንተ ሁልጊዜ መጣችሁ እኔን ማድረግ ነው ዘጋል እና ይሉንታ የላችሁም ስንት ጊዜ ያደረኩላችሁ ምናምን የሚል ነገር እንዳይወጣ ተጠንቀቅ ይላል አላህ Subhanahu Wa Ta'ala እና አዛ የሚለው ደግሞ ተመቋቹን የሚያቀይም ነገር ማለት ነው ማን ማለት መመጻደቅ ማለት ነው እንዲያረኩል እንዲያረኩል ወይም ለሌላው እንዲያርግላቸዋለሁ እንዲሰርቻላቸዋለሁ ይያልኩ ማውራት አይገባም ለላ ብለ ነው የሰጠው ፈላስ ጌታ አይቶልሃል አውቆልሃል ወረታውን ከሱ ጠብቅ ለሰዎች ለምን ትናገራለህ ለምን ምክንያቱም ይሄን ባደረገ ቁጥር እነዛ ሰዎች ተረጆቹ ሞራላቸው ይነካል ይሄው እንዳድርጎ በቃ አረግልን ሁሉ ለማንም ሰው እየተናገረ ነው ጊዜ ያወርደናል የሚል ስሜት ያሳድርባቸዋል ማለት ነው አዛ ማለት ደግሞ በእጃ ዙር እነሱ እዳ ከፋ ያታድርጋቸው ይላል ሰደቃ ብለ ነው የሰጠው ለምቋት ነው ግን አንዳንድ ሰው አንድ ነገር ያደርግልህ እንደሆነ በየቀኑ ይደውልልሃል ናዛሬ ልጅ እንተ መድረሳ የሚያመጣልኝ የለም ሂደህ ብታመጣልኝ ይላል። ውለታ ደብ ማለት ነው በጃዙር ዙር ይህ ማለት አትችልም ዛሬ ወላሂ መጦር እንደገና ወንድሜ መጥቶ ነበር ያልተመቸኝም ሰይድና አንተው ይላል ወሽያ ታስከፈለ ምን ነው የመጸወተው ያላ ብሎ አይደለም የሰጠ በተለያየ ምክንያት አይ ወላይ ጋሽ ኩምኔ ምሩቅ ቦታ ነው የጣልከው አንተ ደግሞ ይሄው ነው ሁሉ ግዜ ይላል ማለት ማለት ምንድነው ያው ውስጥ አንተ ያለብህ እንደምረዳ እርዳኝ ማለት ነው እንደምረዳ እርዳኝ ከሆነ ብትር ከፈላ ነው ማለት ነው ይሄ ከሆነ ለአላህ ምንድነው ያደረክለት የአዛ በጃዙር ይሄን ሰውዬ እየበደልከው ነው ማለት ነው ምክንያቱም እሱ ትተት የሚሄደው ማይችል ቦታ ላይ ይሆናል እርትባጥ ይኖረዋል ለአንተ ጉዳይ ብሎ የራሱን ጉዳይ ሁልጊዜ በየቀኑ እያበላሸ የሚሄድ ከሆነ ምኑ ነው የመጸወትከው ይላል አላህ Subhanahu Wa Ta'ala والله غني حليم እና አላህ ደግሞ Subhanahu Wa Ta'ala ከእናንተ ምጽዋት የተብቃቃ የሆነ ጌታ ነው ሰደቃቱም ቢልመን ወልአዛ ከለዲ ينفق ማለሁ ሌላም አለ ደግሞ ገንዘቡን የሚያወጣና ያወጣውን ነገር እንደገና የሚያበላሽ ከንቶ የሚያደርግ አለ እንደዛ ሰውዬ አትሁኑ በመመጻደቅና በተመጽዋች ላይ ችግር በማድረስ ይላል ያኛው ምንድነው መመስያ የተደረገው ደግሞ ينفق ማለሁ ሪአ الناس ሲሰጥ ገና መጀመሪያውኑ ለአላህ ብሎ አይደለም እንግዲህ ሰው እንዲያይለት ነው ለዝና ለጉራ መግዣ ማለት ነው ከሌኮ ቸር ነው ለጋስ ነው ምናምን ተብሎ እንዲወደስ ነው የሚሰጠው ይሄም አበላሽቷል እናንተ ደግሞ መጀመሪያ ስትሰጡ ነበር ኋላ ግን እንደገና ቀስበተ የሰውየውን ክብር በመንካትና በመመጻደቅ ወይም ደግሞ በሱ ላይ የማይችለውን ነገር በመጫን እንደዛ ለአላህ ብሎ እንዳላወጣው ሰውዬ ሆናችሁ አጅራችሁን አታበላሹ ይላል ያ የመጀመሪያው ይንፊቁ ማለ አናስ ለሰዎች እንዲያውለት እንዳደንቁት እንዳወድሱት ብሎ ነው መጀመሪያ የሚያወጣው አላህ እንዲወደይ ብሎ ሳይሆን ማለት ነው ያ ሰውዬ ለአላህ ብሎ በማውጣት ፈንታ ለሰዎች ብሎ ለይሉንታ ብሎ ማውጣቱ እንዳበላሸበት እናንተ ደግሞ መጀመሪያው ለአላህ ብላችሁ ብታወጡም እንኳን ኋላ በመመጻደቅና በተመጽዋቹ ላይ ችግር በማድረግ ተጽዕኖ የምታሳርፉ ከሆናችሁ መጀመሪያውኑም ለይስሙላ እንዳወጣው ሰው ሆናችሁ ሰደቃችሁ ከንቱ ሊሆን ይችላል ሲል ያስጠነቅቃል ማለት ነው ስለዚህ አዳበነ ፈቃትን ማወቅ አለብን ብዙ ጊዜ ሰዎች አውጥተው እንዳላወጡ ይሆናሉ እንዳውም ተጨማሪ ወንጀል ያተርፋሉ ማለት ነው ባለማወቅ ወላ يؤمن بالله واليوم الاخر ይሄ ለይውሊ ለይስሙሊ ብሎ የሚሰራ ሰው የሚያወጣ ሰው መጀመሪያውኑ ሲያወጣው ሰዎች ሲያወድሱትና ሊያመጉሱት እንጂ በአላህ አምኖ አይደለም አላህ አዘኛ ለጌታ ትእዛዝ ግዴታ ነው ብሎ ወይም ደግሞ በመስጠቴ ከጌታ የወረታ አገኛለሁ ብሎ ሳይሆን በመጨረሻም ተናምኖ ዛሬ የሰጠሁት ነገው መልቂያማ እዛ ቦታ ላይ ተከማይቶ አገኘዋለሁ የሚል ተስፋ ጥሎ ሳይሆን በቃ ነገሌ ያወድስኛል ያመጉስኛል ቸር ነው ለጋስ ነው እሱ እንጂ ማናለን እንዲሉ ብሎ እንደሚሰጠው ሰው አይነት ማበላሸትን አታበላሹ ይላል ማለት ነው በመንና በአዳ ስለዚህ የኛውን ምሳሌ አደረገው ማለት ነው መጀመሪያውኑ ለይስሙልኝና ለይሁድኝ የሚሰጠው ሰው አላማ ቢስ ነው እነዚህኞቹ ግን መጀመሪያ ላላ ብለው ነበር የሰጡት ኋላ ግን በመመጻደቅና ጉራ በመምዛት መልሰው ወደሱ ተመለሱ እንደዛ አይነት ሰው አታድርጉና ስራችሁን አታጥፉ ይላል ፈመተሩ የላ አላህ ብሎ በመስጠት ፈንታ ለይስሙልኝና ለይሁድኝ ብሎ የሚሰጠው ሰውዬ ምሳሌውን ከፈለጋችሁ በምሳሌ ልግለጽላችሁ እሱን ሁኔታ ይላል ምን ይመስላል ይሄ ሰው ከመሰሪ ሶፍዋኒን አለይ ቱራ ለምጣ ድንጋይ ይመስላል ይላል ለምጣ ድንጋ በላው ላይ አፈር ተሸክሞ ነበር አፈር ለብሷል በዚህ መልክ ሲኖር ፋሳበው አቢሉን ዶፍ ዝናብ ወረደበትና በአካባቢው ባንዶች በላው ላይ ያለውን አፈር ጎርፍ ተራርጎ ወሰደውና አርቃኑን አስቀረው ድንጋውን ይላል ፈተረከው ሶልዳ ያዲንጋ ምንም ነገር የሚያለብሰው ነገር አሳጥቶ ምልጥ አርጎታለው ፋን ላይ ይقدሩና على شيء من فضل الله አሁንም ለይስሙላ የሚሰሩ ሰዎች የዲንጋ ራቁቱን እንደቀራው ከሰሩ ስራ ወረታ ምንም ነገር ገቢ ሊያረጉ አይችሉም والله لا يهدي القوم الكافرين الله سبحانه وتعالى كاد የሆኑትን ሰዎች ወደ ጥቅማቸው አይመራቸውም ይላል እንደውም በዚህ መልክ የሚያወጡ ሰዎች እኔ ዘንዳ ሙሉ ስለማ ካዲ ናቸው አላማ ሸራ ካፍር አረጋቸው ማን እና የእንዲህ አይነቶችን ካዲ ሰዎች ስራው ፍሬያማ አያደርገውም ከንቱ አድርጎ ነው የሚጥለው በማለት ያስጠነቅቃል ማለት ነው እና ምሳሌውን ያው ለማብራራት ጊዜው ስላለቀ ዘላይ እንትንቆምና ስንመለስ ኢንሻአላህ እናስተካክላለን ሰለላሁ ዐለይሂ ወሰለም አለ ነብይ አልሐምዱሊላህ ሱናቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እና አላህ Subhanahu Wa Ta'ala በነፈቃ ዙሪያ ብዙ አዳቦችን እየነገረንና እያስተማረን ነው ያለው መጀመሪያውኑ ንፉግ እንዳንሆን ለራሳችን ጥቅም ነውና ዲን ዙሪያ በተለይ አንድ ነገሮች ሲጠየቅ ወደ ኋላ ማፈግፈግ እንደሌለብን ስናወጣ ደግሞ ለማን ለምን ብለን ማውጣት እንዳለብን ካወጣንም በኋላ ያን ነገር የሚያበላሽና የሚያከሽ ነገር እንዳናስከተል መጠንቀቅ እንደሚገባን እየነገረን ነው ያለው ማለት ነው እና ሪያ ሱምዓ ለይውሊ ለይስሙሊ ብለን ደግሞ የምናረገው ነገር ዋጋ ቢስ እንደሆነ እሱን እንዳውም በምሳሌ ግልጽ ለማድረግ ከመሰል ሶፋንና እናላ አንድ ድንጋ ነበር በሆነ ቦታ ለምጣ ድንጋ አላ ለምጣ ድንጋው አፈር ለብሷል እስከዛሬ እዛ አካባቢ ልምጣ ድንጋ መኖሩን የሚያውቀው አልነበረም አፈር ስለለበሰ ማለት ነው ማዳ ብቻ ቦታ ላይ ነው ኃይለኛ ዝናብ ዶፍ ዝናብ ጣለና የዝናብ አካባቢውን እንዲጎርፎ አግበስብሶ ሲሄድ ከዛ በድንጋ ላይ ያለውን አፈር ሸርሽሮ በሙሉ ጠራርጎ ወሰደውና አርቃኑን አስጠረው ይሄን ድንጋ ማለት ነው የድንጋ እንግዲህ ካሁን በኋላ ለአደጋ ተጋልጧል ማለት ነው እስከዛሬ ድንጋ መኖሩ አይታወቅም ነበር አሁን ግን የድንጋ መኖሩ ከታወቀ ለውለታይም ለብርድም ለሁሉም ተመጋለጡም በላይ የሚፈልጠው ሰው ይመጣል አይደለም ድንጋ ካለ መዶሻውን ይዞ ይመጣል ስለዚህ የድንጋውን እስከዛሬ ተሰትሮ ነበረ ገበናው ማንም ሰው አያውቅም ነበረ አሁን ጎርፉ መጥቶ አጋለጠው አርቃኑን አስቀረው ከዛ በኋላ ያንን ልብሱን አምጥቶ መልሶ ሂዶ ማምጣት አይችልም ድንጋ ነው አይደል ወይም ደግሞ የድንጋራ ራቁቱን ሆኖ ብሎ አስቦ አምጥቶ የሚያለብሰው ሰው አለ እሱም ሆነ ማንም ሰው አንዴ ተጋለጠ ተጋለጠ ማለት ነው እንደዚህ ነው ለሪያ የሚሰጡ ሰዎች ይችላል ይሁንልኝ ብለው ነይቱን ለጉራ የሚሰጡ ሰዎች ወይ ገንዘባቸው አልቀረላቸው ገንዘባቸው ቢኖር እኮ አንድ ነገር ነበረ ገንዘቡ ሄዷል እንግዲህ መመለስ አይችልም መስዋዕቱ ለሰጥቶታል ለሪያም ሆነ ለምን ማስመለስ አይችልም ማለት ነው እንደገና ደግሞ በዘለቄታው ሊጠቅመው አይችልም በእክላስ ቢሆን ኑሮ ዛሬ ቢሄድ ነገ መልሶ ይመጣ ነበር አሁን ጀማ ይሁን የሰውዬ ግን ገንዘቡን ለፍቶ ደክሞ ነው ያፈራው አሁን ግን ባልሆነ ምክንያት ተወሰደበት ያላላማ ከተወሰደ በኋላ ደግሞ የሚመለስበት ምክንያት የለም ወይም ወረታው የሚያገኝበት ጊዜ የለውም ማለት ነው ተስፋ ቢስ ነው እንደዛ መሆን ትፈልጋላችሁ ይላል አላህ Subhanahu Wa Ta'ala لا يقدرون على شيء مما كسبوا አለ ያ ድንጋይ በላው ላይ ያለውን አፈር መልሶ የሚያመጣው እንደማይችል ዘሪያና ለስማ ብለው ያወጡ ሰዎችም ኢን አጅለና ዋጅላ በእለቱም ሆነ በዘለቄታው ያ ገንዘባቸው ለነሱ ገቢ ሊሆን አይችልም በእክላስ ብትሰጠው ግን ዛሬ ቢሄድ ነገ አው ፈረማ ተደራርቦ ተጨማምሮ በብዙ ተባዝቶ ነበር የሚመጣልን አንተ ግን ዝም ለማውጣት ብቻ እንጂ ከዚህ ገንዘብ ምንም ወጣ ጥቅም ማታገኝበት ሁኔታ ላይ እንዳትወርቅ ይላል ማለት ነው እና ሙራኢና ሙሳሚ የሆኑ ሰዎች ታወጡት ገንዘብ በምንም አይነት የሚጠቀሙት ነገር የለም ማለት ነው hatta ያሪያ እንኳን አይጠቅማቸውም ሰው ራሱ ይታዘባል እሱ ወትሮም ጉረኛ ነው ለዚህ ብሎ ነው እንጂ ወትሮውን ስላላሆነ ያወጣው ይላል ሰዎች ያከብሩት ነበረ ያ ከሰዎች የሚጠብቀው አድናቆትና ክብር እንኳን አይገኝም ማለት ነው ምክንያቱም ሰዎች ያውቃሉ አስመሳይን ሰው እነሱ ለዚህ ብሎ ነው እኮ ጉረኛ አይደለም እንደዚህ ሊወራለት ብሎ እንጂ ወትሮውንም ለአላህ ብሎ አይደለም አታውቁትም እንዴ እየተባለ ያ የናፈቀውም ዝናና ውዳሴም አይገኝም ማለት ነው والله لا يجل قوم الكافرين ከዛ አልፎ እንዳውም የዚህ አይነት ወጭ የሚያወጡ ሰዎች በእኔ ዘንዳ ምስጢሩን ስለማካፍር ናቸው አለ አላህ Subhanahu Wa Ta'ala እና የካፊሮችን ሰዎች ደግሞ እስራ ውጤት ለአላህ Subhanahu Wa Ta'ala ለፍሬ ያበቃውም ዋጋ ቢስ ነው የሚያደርጋቸው ምክንያቱም እኔ ሰጠዋቸው የሰጠዋቸውን ገንዘብ በእኔ ፍቃድ ቢያወጡት ኑሮ ምንኛ ባማረባቸውና ወረታቸው ባደገላቸው ግን ለኔ የሰጠውትን እንደገና ለሰይጣን ብሎ ለጉራ ለዝና ብሎ ታወጣው ይህ ካፍር ነውና የእንዲህ አይነቶችን ካፍሮች ደግሞ አላማ አላህ አያሳካላቸውም ሲል ዛተባቸው ማለት ነው ስለዚህ ማውጣት ብቻ ሳይሆን ለምን እንደምናወጣ ለማን እንደምናወጣ እንዴት እንደምናወጣ ማወቅ ያስፈልጋል ማለት ነው ومثل الذين ينفقون اموالهم ابتغاء مرضات الله ያስመጣዎችና የጉረኞቹ ነፈቃ እንዴት ዋጋ ቢስ መሆኑን በምሳሌ ከገለጸ በኋላ ለንጽጽር ደግሞ እንደገና የሙክሊሶቹ ነፈቃ በምሳሌ ይገልጸዋል ማለት ነው ለአላህ ብለው ጥሩ ገንዘባቸውን እየወደዱት እየሳሱለት ይሻው ይቅርብኝ ያላህ ያለው ይቅደም ብሎ የሚሰጠው ሰው ደግሞ የዝዎቹ ዋጋና ውጤቱ ምን ይመስላል የሚለውንም በምሳሌ ገልጸዋለሁ ይላል ወመሰሉ الذين የነዛ ሰዎች ምሳሌ ينفقون اموالهم ገንዘባቸውን ሲያወጡ ابتغاء مرضات الله የአላህን ውዴታ ለመሻት ብለው ነው የሚሰጡት ይህን ገንዘብ በመስጠት የፈልገው ነበር ሳሳለት ነበር ግን ይህን ባለመስጣቴ የአላህ ውዴታ ሊቀርብኝ ነው ስለዚህ ግደለም በዱንያ ብቸገር ይሻላል ይቅርብኝና የጌታዬን ውዴታ ላፍራ ብሎ የሚሰጠው ጀግና ይላል ወተስቢተ ሚን አንፉሲህም ራሳቸውን ደግሞ ለማረጋጋት ብለው ማለት ነው የሌና ቁስል እንዳይኖርባቸው ማለት ነው ማለት አንድ ሰው በመሻሪ አልኸይር ላይ ሲጋበዝ በዛ አይነት ኸይር አለና ተሳተፉ ተብሎ በሚጠራ ጊዜ ሰዎች ገንዘባቸው ማውጣት ይከብዳቸዋል ተባን የታወቀ ነው ማለት ነው ግን አንደኛ ይሄ ነገር ከዲን ጋር የተያያዘ ነው ይሄ ነገር ብሰራው አላህ ይወደኛል የአላህን ውዴታ አተርፋለሁ ካላደረኩ ግን የአላህን ውዴታ አጣሁ ማለት ነው የሚል ሂሳብ ይከፍታል ማለት ነው ሁለተኛ ደግሞ ዛሬ አሁን መስጠቱ ቢከብደኝም ለአላህ ብዬ ከሰጠሁት የህሊና ረፍት አገኛለሁ ጌታ እኮ በጠየቀኝ ቦታ ወደ ኋላ አላልኩም ሰጥቻለሁኝ እፎይታ ያገኛል ማለት ነው እና ነፍሱ የሚያረጋጋ ለማረጋጋት ሲል ገንዘቤን ነፍጌ በነፍስያ ተጨንፌ አልሰጥም ታልኩ ግን ሁልጊዜ ላይ ቁጥር ለምሳሌ አንድ ታሪካዊ የሆነ መሽሩዕ ይሰራል ትልቅ መስጊድ ይሰራል በአካባቢያችን ይሄ መስጊድ ብንተሎ ተባረቡና እንገንባው በሚባልበት ጊዜ ሰዎች ይሰጣሉ ማለት ነው አንተ ግን ሳስተም ዳር እድሜ ለከን እዛ መስጊድ ትገባት ዝላል በዚህ መስጊድ እኮ ምንም ይጀለኝ ነው መስለው ማለት አንድ ሪያል እንኳን ካለች ይሄ ወጭ ሲሰራ አንድ ሪያል ጨምሬያለሁ ይሄም የነፍስ ይችላል ለይታ ተስፋ ታገኛለህ ማለት ነው ካላገኘ ግን ይሄን የመሰለ መስጊድ ይሄን ሁሉ ታሪካዊ እስተመቸ ነው አንድ መስጊድ በጣም ዘመናዊ መስጊድ ከተሰራ በአሁኑ ጊዜ ከመቶ ዓመት በላይ ሊያገለግል ይችላል ከትውልድ በላይ ማለት ነው ልጆች ልጆች ይችላል ያን ቦታ ሳትታተም መቅረቱ ምን ያህል የለና ቁጥር ነው እና ያን ነፍስ እንዳትጭ እንዳትረበሽ ለማረጋጋት የጌታህንም ሪዷ ለማገኘት ከጓደኞችም ላለማነት ብለህ የወሰድክ እንደሆነ ምሳሌው ምን ይሆናል ይላል ተስሊተ ሚን አንፍሲህም ነፍሳቸውን ለማረጋጋት ብለው ከመሰል ጀና የዚህ ሰውዬ እንደ አትክልት ነው ማለት ይቻላል ይላል አትክልት ጥሩ ቦታ ላይ አትክልት እንዳለማ ሰው ነው ያችን ጥሩ ቦታ የጣላት ገንዘብ ማለት ነው ረቡወት ያቺ አትክልት ረቡዋ ቦታ ላይ ነው ያለችው ይላል ረቡዋ ማለት ኮረብታ ቦታ ላይ ማለት ነው ለደጋማ አየሩ የተመዛዘነ ቦታ ላይ ያለ አትክልት ግዜ ጥሩ ነው የሚሆነው ውጤቱ ማለት ነው በጣም በረሃማ ከሆነ በቀላሉ የውሃ ጥረት ያጋጥመው ይከስላል በጣም ደግሞ ለቀቅ የሆነ ብርዳማ ቦታም ከሆነ ውርጫ ያቃጥለዋል መካከለኛ ወይና ደጋ የሚባል ቦታ አለ ወይና ደጋ ሆኖ ኮረብታ ይሆናል አየሩ ነፋሳ ነው ማለት ነው እዛ ቦታ ላይ ጥሩ ኮረብታ ላይ የለማች አትክልት ሁልጊዜ ጥሩ ነው የሚሆነው ውጤቷ ማለት ነው አሷባ ዋቢሉን ያችን ኮረብታ ቦታ በብዙን አብያጃት ያገኛታል የአየር ደሞ የተመዛዘነ አየር ያለበት ቦታ ነው በመውሲም በሚሆንበት ጊዜ በክረምትም ተብላጊም ዝናብ እንዲያያጣ ማለት ነው ያ ዝናብ በሚወርድበት ጊዜ ጥሩ ቦታ ለም ቦታ ስለሆነ ወዳውኑ አትክልቱ ከሚገባው በላይ ተፈረሙ ያፈራል ማለት ነው ፋተት ኡኩላሃ ዲያሰይን እና ያቺ ልዩና ምርጥ ቦታ ኮረብታ ቦታ ላይ ያለች አትክልት በሌላ አልባሌ ቦታ ላይ ከሚገኙት አትክልቶች ጋር ስትነጻጸር ሰብሏ በሁለት ጥፍ ነው የሚበልጠው ይላል ማለት ነው ሌላው ደካማ መሬት ላይ ያለው አትክልት የተወሰነ ያፈራል ማለት ነው እቺ ግን መሬቱ ምርጥ ነው ለም ነው እንደገና ደግሞ አየሩ ተመዛዘነ ነው ዝናብ በሚያገኝ ጊዜ ደግሞ ጥሩ ዝናብ ካገኘ በሌላው ተራ ቦታ ላይ ከሚገኘው አዝመራና አትክልት እዚህ ላይ የሚመረተው በጥፍ ነው የሚበዛው ማለት ነው እንደዛ ቦታ ላይ እንደ ጣልካት ይቆጠራል በእخلاص መታወጣት ገንዘብ ነው የምትለው ለአላህ ብለህ ማንም ይስሙልህ ይሁን ሳትል በገዛ ለአላህ ብለህ የምትሰጣት ከሆነ እዛች ጥሩ ቦታ ላይ የዘራሃት አትክል ሁሉ ግዜ ከማንም ሰው የበለጠ ምርት እንደምትሰጥ ይህቺ ውጤቷ ይህን ይመስላል ይላል ፈአተቱ ኩላሃ ማለት ነታ ነታይጃ ማለት ነው የሰው ውጤቱን ዲያሳይ በሌላ ቦታ ከተገኘው በሁለት ጥፍ ይሰጣል ማለት ከኢለም ይስዱሃ ዋቢሉን ይቺ በረቡዋ ቦታ ላይ የምትገኝ በጣም ተመዛዛይ በሆነ አየሩ ጥሩ በሆነ ቦታ ላይ የምትገኘው አተክል እንደተለመደው እንኳን ትልቅ ዝናብ ሳያገኛት ቢቀር አንዳንድ አመት እንግዲህ ዝናብ ይቀንሳል ሁልጊዜ የተሟላ አይሆንም ማለት ነው ያ የሚፈለገው መጠን እንኳን ሳያገኛት ቢቀር ፈጦሉን በፈይሲቡ አጥወዱን ይላል ረዳት ይባላል እና መለስተኛ ካፊያ አጣጣም ማለት ነው ቦታው ጥሩ ቦታ ስለሆነ ጥሩ አጥጋቢ ዝናብ እንኳን ባይክ እንኳ ባይገኝ ካፊያና ዳመና አጣም ማለት ነው ካፊያና ዳመና ተመጣ ውስጡ እርጥብ ነው መሬቱ ለመሬት ስለሆነ በቀላሉ በትንሽ ካፊያና በዳመና ብቻ ራታ ያሳጣህ ማለት ነው እንደተዛረበ ብዙ እንኳ ባታመር የተወሰነ አይነፍክም ግን ግልብ መሬት በረሃማ ደረቅ መሬት ከሆነ ግን ወይ ዝናብ ካላገኘ የተቃጠለ ስለሆነ ትንሽ ካፍያን ትንቢል ነገ ዝናቡ ድብን ያደርገዋል ምንም ለገር ሊያመጣ አይችልም ማለት ነው መሬቱ ግን ለምና ጥሩ በሚሆንበት ጊዜ ውስጡ ተረገላ ነው እርጥብ ነው መሬቱ ከላይ ዳመና በተደጋጋሚ ካለፈበት ትንሽ ካፍያ ከንንታለ ከዛ ላይ የተወሰነ የራስ እንኳን አያሳጣህምና የዛ አይነት ነው ማለት ነው ስለዚህ ለአላህ ብሎ የሚሰራ ሰው ሲሆን ብዙ አዳአፈ ሙዳአፋ ይሆን እንደታል ማለት ነው እንደተባለው በአንድ ሰባ ሰባት መቶ ከዛም በሺ ሊባዛልህ ይችላል ያ ሳይሆን ቢቀር ደግሞ ቢያንስ የተወሰነ አጅር አጣጣበትም በእክላስ እስከሰራው ድረስ ማለት ነው من جاء بالحسنه فله عشر امثالها الله ብሎ በእክላስ አንድ خير ነገር ከሰራ አንድ ሰው አንድ ከተባለ ዋጋው ምንድነው የሚሆነው በአስር ነው የሚባዛው መነሻ ማለት ነው ታስር በታች የለም አላህ የሚሰጠው ምንዳ ታስር በታች አይወርድም ጭራሽ አንድ ሪያል ሰጣል አላህ ብለ አስር ሪያል ሰጣል ተብሎ ነው የሚመዘገብልህ አስር ሰጣል መቶ ሰጣል መቶ ሰጣል እሺ እቺ መደበኛ ናት ማስቀር ነገር ናት ከዛ በላይ ደግሞ ከፈለገ ጨምርበታል ማለት ነው ስለዚህ ጥሩ ጎዳማ ቦታ ላይ የሚዘራም አዝመራና አትክልትም እንደዛው ነው በማለት በዚህ ምሳሌ ይገልጸዋል ማለት ነው ፈኢለም ይስብሃ ዋቢሉን ጠንካራ የሆነ አጥጋቢ ዝናብ ሳያገኛት ከቀረቻችን የኮረብታ አትክልትህን ፈጦሉን አቀልሸ ፈሰይስቡሃ ጦሉን ካፍያ አያጣትም ማለት ነው ካፍያው ደግሞ በቂ ነው ውስጥ እርጥብ ስለሆነ والله بما تعملون بصير አላህ Subhanahu Wa Ta'ala በምትሰሩት ነገር ጥልቅ ተመልካች ነውና እናንተ ለኔ ብላችሁ እስከሰራችሁ ድረስ በኔ በኩል ተገቢ ወረታችሁ አይነፈጋችሁም ግን ለኔ ብላችሁ ካልፈራችሁ ለይስሙላ ለይውሊ ከሆነ ወይም በሪያ በስማ በመን በአዳ የምታበላችሁ ከሆን ፈላተሉ መና ኢላ ነፍሰክ ለኔ ብለህ አልፈራኸውምና የዛ ጊዜ ራስ ዘርታ ራስ አጠፋኸው ማለት ነው አይወዱ አሐዱኩም አን ተኩነ ለሁ ጀነቱ ሚን ነኺል እንደገና ለሙራኢዎቹና ለሙሳሚዎቹ ምሳሌ ይገልጥላቸዋል ማለት ነው ለመሆኑ እናንተ ለኔ ብላችሁ አውጡ ስትባሉ ለዩዝሊ ለይስሙሊ ለጉራ ለዝና የምታወጡ ሰዎች ስለጠይቃቸው ይላል ከናንተ መካከል አንድ ሰው ይፈልጋልን ይመኛል አይረከቡ ማለት ነው አይወዱ ማለት አንተ ኩነ ለው ጀነቱ ሚን ነኺል የተምር ዛፍ የተሞላባት አትክልት ብትኖረው ወአና የወይን ዛፎችም የበዙባት አትክልት ለማትክልት ብትኖረው ተጅሪ ምን ታቲ አልአንሃር ከነዚህ ሁለት ምርጥ ከሆኑ የአትክልት አይነቶች እንግዲህ ከመሬት ላይ ከሚበቅሉ ዛፎች ሁሉ እንደ ተምርና እንደ ወይን ጠቃሚ የሆነ ነገር የለም ሰይዱል አጃር ናቸው እነዚህ ሁለቶቹ ማለት ነው እነዚህ ሁለት ምርጥ አትክልቶች የበዛባትና የዳበረባት አትክልት ኑሮ ይላል ከዛ በኋላ እነዚህን አትክልቶች ሰብል መጠቀም የሚከለክል ነገር ቢከሰት ትመኛለህን ነው የሚለው እና ያ አትክልት ደግሞ ተጅሪምን ታቲ አልአንሃር ከዛፎች ስር የተለያዩ ጅረቶች የሚሰራጩበት የሆነ በውሃ የጥረት የማይጎዱ ማለት ነው ጥሩ ጅረት አለ እሱን ያስተካክለ በውን ስትለቀው ዳር ዳር ያጠጣልሃል ማለት ነው ያ መሬቱ ጥሩ ቦታ ነው ዘሩ ምርጥ ነው እንደገና ይሄ ደግሞ አስፈላጊው መጠጥ ውሃ በሚያገኝበት ጊዜ የፈረታ ተበከውና ታሰብከው በላይ ነው ሰብል የሚያመጣው ማለት ነው እንዲህ አይነት የተሟላና የተስተካከለ አትክልት ጸጋ ሆነ ሳለ ይላል ያ ምን ኩል ተማራት እና ሁለቱን ምርጥ ዛፎች እንደምሳሌ ጠቀስኳቸው እንጂ በዛ አትክልት ግቢ ውስጥ የአትክልትና የፍራፍሬ አይነት ሁሉ የተሞላባት ናት ይላል እነዚህ ሁለቱ ብቻ አይደሉም ሌሎቹ ብርቱካኑ ቱፋሁ ምኑ ቀባሙሉ የሁሉም ዘር የተሞላበት ነው እነዛ አለቃዎቹ ናቸው እንደ ምሳሌ የተጠቀሱት ስለዚህ ይህን የመሰለ አትክልት የብይታው ብቻ ያጠግባል ማዕዛው ብቻ ያስደስታል እዛ አካባቢ ስትሄድ ልዩ ጠረን ነው የምትለው ማለት ነው የዛ አይነት አትክልት ባለቤት ጌታ ሆነ እያለ ይላል ምን ኩል ተመራት ወአሳበሁ الكبر የፍራፍሬና የአትክልት አይነት ሁሉ የተሞላባትና ዝቀረሽ ማትባል የተሳካሽ አትክልት ባለቤት ሆነ ከቆየ በኋላ እድሜ ገፋ ዋሳ በሆነ ሸመገለች ሰው ጊዜ መጨም ባለበት ሊቆይ አይችልም ማለት ነው እና እድሜ እየሸመገለ ሄደና እድሜ የጉልበት እየቀነሰ ሲሄድ አለይታ ይቻ አትክልት ናት አረጅም ምንም አይደለም ይቻ ተከልተ ተመጨረሻ መጥሪያ ትሆነኛለች ይያል ተስፋ ተለባክ ነበረ ማለት ነው ወለው ዙርየቱን ضعፋ ደካማ የሆኑ ዝርያዎች ልጆች ደግሞ አሉት ይላል ደካማ የሆኑ ልጆች አሉት ማለት ገና ለጋድሜ ላይ ያሉ ማለት ነው እድሜው እየገፋ ነው አሁን በወጣትነቱ በጉልበቱ ይችን አትክልት አፍርቶ አለይታ አድርጓል ማለት ነው ካሁን በኋላ ምንም ችግር የለም ቁጭ ብዬ መብላት ይችላል ልጆችን በሰላም ማሳደግ እችላለሁ እያልክ ተስፋህን እሷ ላይ አድርገ ነበረ ማለት ነው ከዛ በኋላ ምን መጣ እድሜ እያሽቆለቆለ ጤንነት እየተዳከመ መጣ ማለት ነው ግን ራስን ታረጋጋለህ ምንም ቢሆን ችግር የለም እያልክ ማለት ልጆች ገና ለጋ ናቸው ደካሞች ናቸው ለምግብ እንጂ ለስራ አልደረሱም ማለት ነው መብላት ይችላሉ መስራት አይችሉም የዛ አይነት ቤተሰብ ባለቤት ነበር ይላል فاصاب اعصار فيه نار فاحرقت ብቻ አትክልት ባተጠበቀ ሁኔታ ማአት ወረደባት ሱብሃንአላህ እሷር ማለት ውርጭ የሚባል ቀቅ አለ በብርድ አማካይነት ልክ እንደ ሰዓት የሚያቃጥል ነገር ይመጣል ማለት ነው ያ ተናማታ በሰላም የየዋ አትክልት አዝመራ ለሊት ውርጭ መጣው ይባላል ስትመጣ በቃ የተቃጠለ ክሰል ሆኖ ታገኘዋለህ ማለት አበባው እንቡጡ ፍሬው እንዳለ ረግቦ እንጨቱ ብቻ ቆሞ ታገኛለህ ማለት ነው ተቃጥሮ በዛ አይነት ነገር ቢያጋጥም ምን ትላለህ ይላል አላህ በምሳሌ ሲገልጽ ማለት ነው መጀመሪያ እንግዲህ እንደወትሮው ጉልበት ቢኖር ኑሮ ግደለም ይሄን መንጥሬ እንደገና ቆፍሬ አዲስ እሰራለሁኝ ተካበታለሁ ትል ነበረ እንደዛ እንዳታረ ጉልበት የለም ሸምግላል በመርኩዝ ነው የምትሄደው ልጆች ይሰራሉ እንዳት ልጆች ለመብላት እንጂ ለመስራት ገና አልደረሱም የሶስት አመት የአራት አመት የሁለት አመት ልጅ ነው ያለው ምን ታረጋለ የዚህ አይነት አደጋ ቢመጣ ይላል አላህ Subhanahu Wa Ta'ala Subhanallah ምን ታረጋለ በቃ አገጭህን ደግፈህ ተማልቀስ በስተቀር ምንም ታረጋው ነገር አለ ይንኩል ዘመራት ነበር ሁሉ ነገር የተሟላበት ባንዲ ቀለሊት ሁሉ ነገር የጠፋበት ሁኔታ ከተከሰተ ማለት ነው እንዳይተካ የሚተካው የለም ሰራተኛ ዋዛበል ክበር ሽምግልና ደርሶበታል ደክማል ወለው ዱርየቱን ዱዓፋ ደካማ የሆኑ ዘሮች አሉ ደግሞ እነሱ ደግሞ የተገኘው መብላት እንጂ ሰርቶ መተካት የለም ሐሳባ ያሳር ይህን የመሰለች የተሟላች አትክል ውርጭ ወረደባት ማለት ነው ከዛ በውርጭ በቀቅ ውስጥ ናር እሳት ያዘለ ነገር ነው መርዛማ የሆነ ብርድ መጥቶ ታተረከት ዳር ተዳራ ተቀልጧ ተቃጥላ ድራለች ማለት ነው ይሄ አይነት ነገር እንዲያጋጥማችሁ የምትፈልጓላችሁ ይላል አላህ Subhanahu Wa Ta'ala ዲመኝ ሰው አለ ለህነት ድል እንዲያጋጥመው አበረ ስለዚህ ይሄን የምታረጉት እኮ ለሪያ እና ለሱማ የምትሰጡ ሰዎች ይሄን ውጤታችሁ ይላል አላህ Subhanahu Wa Ta'ala ይህንን ለአይነት ኪሳራ ውስጥ ላለመግባት ጠንቅቅ ማለት ያስፈልጋል መጀመሪያ አላህ ጋር ያለህን አላቃ አስተካክል የምትሰጠውን ነገር ለሱ ብለህ መስጠት አለብህ ከሰጠህም በኋላ የተለያየ ጉራና ዝና ለማግኘት ብለ አስተናክፈት ጌታ ያቃለ ፈራውን ስራ ከሱ ጋር ቀጥል አደብ አድርገ ይላል አላህ Subhanahu Wa Ta'ala አለበለዚያ የሁሉ ነገር አለ ይለህ የተቆራህበትን ነገር ሁሉ በአንድ ቀን አደጋ እማራ ሱቅ ሊኖር ይችላል ቃጠሎ ተነስተ በአንድ ቀን አመድ ያደርገዋል መኪና ይገለበጣል ሁሉ ነገር በአንድ ጊዜ ይፈራረሳል አላህ ተተጣላ ምን ችግር አለው እና ፈሰረከት ከذلك يبين ለኩም ወልአያት እና አላማ ቢስና ጉረኛ የሆኑ ሰዎች በሚሰሩት ስራ እንዴት ከንቱ እንደሚሆኑ የሚገልጠውን ምሳሌ በዛ አንቀጽ እንዲያርጉ ያስቀምጥላቸዋል ይላል ለምን ለአንደኩም ተተፈከሩን እና በስራችሁ በስተታችሁ የከፋ አደጋ መጋለጥ እንደምትችሉ ታስተውሉ ዘንድ ነው ይሄን ምሳሌ የምጠቅስላችሁ ያለ አግባብ ያለ አላማ የምታውለው ነገር እኮ ነገ ልትመልሰውና ልትሰው ማችል አደጋ ውስጥ ሊጨምርህ ይችላል ልብ በል ብዬ ይሄን ምሳሌ ያቀርብልሃለሁ ይሄን ከተነገረው በኋላ አሁንም በአግባቡ የማይንቀሳቀሰው ኪሳራው ውጤቱ ይሄን እንደሚመስል ነው ሲል ግልጽ ያደርጋል ማለት ነው ያ አዩሃ الذين آمنوا አሁንም እናንተ አማኞች ሆይ አንፊቁ ሚን ጠይባት ማ ከሰብቱም ወጭ በምታወጡ ጊዜ ደግሞ ርካሹን የወደቀውን ግርዱን ንፋሹን አይደለም መስጠት ያለባችሁ ለኔ እኔ ምርጡን ሰጥቼ ያበቃ እንደገና ቁሻሻው ለኔ ተጣለህ እንደ አንዳን ደሞ እንደዚህ ያደርጋል ለይስሙላ ሰደቃ በሚጠየቅበት ጊዜ ወየነቀዘውን እህል ይሰጣል ማለት ነው ወይም ደግሞ ጊዜ ያለፈበትን በሱቁ የተቃጠላለን ያ በለድ እያመጡ የሚያስጥልህ አንተ ለምስኪን ሰደቃ ብለህ ትሰጣለህ ማን ነው የምታጣለ ነው እና ቆይም ሆናል ወንዱም ደግሞ በንጹህ በህጋዊ መንገድ የተሰበከውን አሽበርብረ አምጣተ ዘርፈ ዘፈ ያመጣው አንዳንዱ ሰው ካንዲ ዘርፍና እንደገና ለምስኪኖች ሰደቃ ይሉ አርጉ ብሎ ይሰጣቸዋል ወዱ አናረብ ለአንተ ገንዘብ አልሰጠህም የሰውን የዘን ገንዘባን አቋቸው ይሆናል ማለት ነው እና ንጹህ መሆን አለበት መጀመሪያ ይላል አላህ Subhanahu Wa Ta'ala የምትሰጠው ገንዘብ ምርጥ መሆን አለበት አንተ ለራስህ የምትወደው የምታሳደስን ይቅርብ ይብለስ ነው መስጠት ያለብህ አንተ እና የጣልከውንማ ባልሰጥም እኮ ነገር ተጥቅም ሲሆን ቆሻሻ ስለሚሆን ይደፋል ወደ ባላ ነው የሚወሰደው ያንን አልፈልግም ይላል ምክንያቱም ሰደቃ ሲሰጥ መጀመሪያ ንጽዋት ገንዘብ እኔ እጅ ላይ ነው የሚያርፈው ምስኪን እጅ ተመግባት በፊት ከኔ አልፎ ነው ለሚስኪኑ የሚገባው ስለዚህ ለኔ ለጌታ ስንት መላይን የሰጠው ጌታ የነቀዘ የበሰበሰ ጊዜ ያለፈበት አለ ይላል አላህ Subhanahu Wa Ta'ala እና ንጹህ የሆነና ምርጥ የሆነውን ነገር ነው መስጠት ያለባችሁ ለእንተና ቢራ hatta tunfiqu mimma tuhibbun እንዳለው አለ ኢምራን ላይ ማለት ነው እና ከጌታ ዘንዳ አመርቂ የሆነ ጥሩ ወረታ ለማግኘት ከፈለጋችሁ የምትወዷት የምታስላትን ነገር ስጡ እዛ ጊዜ አላህ ምርጡ ስትሰጡ እሱ ምርጥ የሆነ ወረታ ይከፍላችኋል ርካሹንና ወዳቂውን ከሆነ የምትሰጡ ግን እኔ የቆሻሻ መጣ አይደለሁም ይላል አላህ Subhanahu Ta'ala እና ምን ጠይባት ማከሰብቱ كسبتم ሰርታችሁ ካፈራችሁት ምርጥ ገንዘባችሁ ይላል በንግድም ይሆን በሐላል ፈጣጭ ወረብር ፈጣን ፈጣን ሚዛን ሳታበላይ በትክክል ሰርተ ያፈራው ንጹህ ገንዘብ ነው እርሻም ቢሆን እንደገና የጎረቤትን ደንበር ሳትገፋ ወረብር ኑሩ ንጹህ ገንዘብን ዘሩን ደግሞ ተማንም ሳትዘርፍ ቆንጆ በሆነ መልኩ ከስበ ካገኘት እንደዛው ነው የመንግስት ሰራተኛም ከሆነ የግል ሰራተኛም ከሆን በታማኝነት ኃላፊነትን በሚገባ ተወጥተህ ደሞዝ ሐላል እንዲሆንልህ አለበለዚያ ዝም ብለ ብሎ ሊያጭበረበርክ እያታለልክ ከሳሰራ የምታገኘው ደሞዝ ራሱ ሐላል አይሆንልህም ንጹህ መሆን አለበት ይላል አላህ Subhanahu Wa Ta'ala በንጹህ ሁኔታ ሰርታችሁ ያፈራችኋት ምርጥ ገንዘባችሁን እንዲሰጡ ፈልጋለሁ ወሚማ አخرجنا لكم ሚነል አርድ ከመሬት ከምናወጣላችሁም ንብረትም እንደዛው ምርጡን ስጡ ለምጽዋት ይላል ማለት ነው አዝመራ አትክልት ከመሬት ነው የሚወጣው ማዕድናት ከመሬት ነው የሚወጡት በአሁኑ ጊዜ ቤንዚን ሊሁ የሚፈልቅላቸው ሀገሮች ሞልተዋል አላህ ዝም ብሎ ይሰጣቸዋል ለሁሉ እየሰጣቸው ግን ለሚስኪን ሳንቲም መስጠት ይከብዳቸዋል እንደገና ማለት ነው ተሰጥቶም የማይረባውን ውዳቂውን እና ከመሬት የምናወጣላችሁ ማለት ምንድነው መጀመሪያ እኮ የኔ ንብረት ነው ነው መጀመሪያ መሬቱን እንዳፈራ ባላደርገው እንዳበቅል ባላደርገው ማዲን እንዲወጣ ባላደርገው ወርቅ አልማዝ የሚያመርቱ ሰዎች ሞልተዋል ያ ነገር እኮ የኔ ንብረት ነው እናንተ ወኪሎች ናችሁ ስለዚህ እናንተ ኃላፊነት ነው የሰጠዋችሁ እናንተ አውጣችሁ በባለቤትነት ለራሳችሁ ተጠቀሙ በዙሪያችሁ ላሉ ደካሞችም ደግሞ አትርሷቸው የኔ ንብረት እኮ ነው ተቋጫው አንተ ብቻ ነው የምትጠቀመው ነው የሚለው አላህ Subhanahu Wa Ta'ala እና ከመሬት ካበቀንላችሁና መሬት ካፈራችሁ ንብረታችሁ ንጹህንና ምርጡን መመጽወት አለባችሁ ይላል ومما اخرجنا لكم من الارض ولا تيمموا الخبيث منه ከሰጠናችሁ ጸጋ ርካሹንና ውዳቂውን ወይም ቁሻሻውን ለመስጠት አትሞክሩ ይላል እና ርካሹን ጥቅም ዋጋ የማይወጣውን የተበላሸውን ያመለውን አትስ ሀtta ሳንቲም ስትሰጥ ቀዳዳውን ሳንቲም አትስ ምርጫ እንደዚህ የምትለው አዲሷን ትጥላላህ ነውና የምትዘጣት ማለት ነው ስለዚህ ተዳዳው አንድ ቦታ ሲከድ ይሄ ምስኪን ይዞ ሲሄድ ትክክል አይደለም ብሎ ሊወረውርበት ይችላል አይገዛለትም ማለት ነው አንተ ግን ሀብታም ከሆን ከብዙ ለማከል ስለምትገባ አታይ ማብራት ቆጥራ ታልፋለች ማለት ነው ያ ያለችው እሷ ብቻ ናት ማን ይቀበለዋል ቀዳዳ ከሆነች አንድ ቁጥሯ ተተሸረፈ በቃ ትወድቅበታለች። እንደዛ እንዳይሆን ምርጧን ነው ደስ የምትልህን ነገር ነው ለሰደቃ መስጠት ያለብህ ማለት እና ከቢስ ቁሻሻ ርካሽ ውዳቂ የሆነውን ነገር ልትሰጡኝ አታስቡ ለኔ ነውና የምትሰጡት ያላችሁ ወላ ተብሲዱ አንተ ፈውል ከዲተ ማለት ነው ቱንፊቁና እሺ ወቅቱ አለቀ ተባልና ሆነም በሚቀጥለው ኢንሻአላህ ሰለላሁ ዐለይሂ ወሰለም በምትሰጡ ጊዜ ምጽዋት በምትሰጡ ጊዜ በእኔ ስም ነውና የሚሰጠው ምርጡንና እኔ ያፈራሁላችሁ መሬቴ ያፈራችላችሁን ከስባችሁ ያገኛችሁትን ምርጡንና ትክክለኛውን ገንዘብ ስጡ የምትፈልጉትን ታፈሩ ወይ አخرجنا لكم ምን الارض ከመሬት ያበቀልንላችሁ የአድሬት የአትክልት የማዕዲን የተለያዩ ነገሮችን መሬት እንድትሰጣችሁ አድርጋለሁ ከዛ ሁሉ የምታገኙት ገቢ ለኔ ደግሞ ምርጥ የሆነውን ንጹህን እንድትሰጡ ይፈልጋል እንጂ ርካሹንና ወዳቂውን ወይም ደግሞ በህገወጥ መንገድ ያመጣችሁትን እንዳትሰጡ ይላል ወላ ተየመሙል ኸቢተ ውዳቂውንና እርኩሱን እንዳትሰጡ ያንን ለመስጠት አታስቡ ማለት ተቅሲዱ ማለት ነው ተየመሙ ማለት ኸቢት የሚለው እንግዲህ ራሱ ገንዘቡ ሐራም ከሆነ ኸቢት ነው ወይም ደግሞ የሌላ ሰው ሀቅ ያለበት ከሆነ ታልተጣራ አሁንም ኸቢት ይሆናል ማለት ነው ወይም ደግሞ ገንዘቡ ከጥቅም ውጭ ሆነ በተለያየ ተውሳክ የተመታና ችግር በሽታ የሚያስከትል ከሆነ ወኸሊት ነው እንደ አይነቱን ለሰደቃ እንዳትሰጡ ይላል ማለት ነው تنفقون እናንተ ለስሙ ብቻ አወጣን ትላላችሁ ስታወጡ ግን ርካሽና ወዳቂውን ዋጋ ቢሱን ከሆነ የአይነቱን ነገር እንዳታወጡ ለኔ ብላችሁ ይላል ማለት ነው ولستم بآخذيه ይህንን እናንተ የናቃችሁትና የጠላችሁትን ቁሻሻውንና ውዳቂውን እናንተ ተቀበሉት ብትባሉ የማትቀበሉት የሆነውን ለኔ እንዳትሰጡኝ ይላል ማለት ነው ኢላ አንቱሚዱ ፊ ይሉን ታይዟቸው አይናቸውን ጨፈናችሁ ካልሆነ በስተቀር ደስተኛው ናቸው የማትቀበሉትን ለሶደቃ እንዳታወጡት ይላል ለምሳሌ ለአንድ ምስኪን ብድር ትሰጠዋለህ ብድር በመህር ከፍላለሁ ብሎ እህል ወስዷል እህል ጥሩ እህል ነው መርት ነው የሰጠኸው አንተ እሱ ግን የለማኝ ገንዘብ ዝብርቅ ያለ ነገር ያመጣል ማለት የተበላሸውን ተጫጫውን ግርዶ ምኑን የተበሰበሰ ነገር ይዞ ከመጣ እዳ ከፍላለሁ ብሎ ስታየው አንተ ንጹህ እህል ነው የሰጠው አሁን ዜግባ ማይባል ወዳቂ ከሆነ ይዞ የመጣው ምን ታረጋለህ ወርበል ነው እዚህ አይነት ነው እንደሰጠው ብሎ ነው የሚያባርሩ ሰዎች አይደለም አይቀበሉትም ማለት ነው ሰጠው አይነት ምርጥ እህል አምጣ አለበለዚያ በዚህ ሂሳብ አንዘጋም ይለዋል ማለት ነው አሁንም ለኔ ስትሰጡ እንደዛ ነው መሆን ያለበት አንተ ብትሰጡ ሄዳል ለመክፈል ያመጣልህ ያልሆነ ደረጃውን ያልጠበቀ ነገር ቢያመጣ እንደማትቀበለው እኔም አልቀበልም እኔ ብለህ የምትሰጠው ነገር ምርጥ መሆን አለበት ይላል አንዳንድ ሰዎች ግን የተከበሩ ሰዎች ወይም አርቆ አሳቢ የሆኑ ሰዎች ያንን ምስኪኑ የሚያመጣው ነገር ሊከፍል የሚያመጣው ገንዘብ የነሱ የሰጡት እንደማይተካ ያውቃል ውዳቂ መሆኑን ያውቃል ግን አይኑን ጨፍኖ ዝም ብሎ ይቀበላቸዋል ማለት ነው ለምን ላለማስቸገር እስኪ ሌላ የለውም ሄድ ያመጣል ለነንም እኮ ለምን ከዛም ከዛም ቃርሞ ነው ያመጣው ይሄን አልቀበልም ካልኩ ደግሞ ላስጨንቀው ነው በቃ ይቅርብኝ ላላ ይሆነኛል ሊልና ያንን ውዳቂውን ይቀበለዋል ማለት ነው አይኑን ጨፍኖ የሰማይል ነገር እንግዲህ ማየቱም ደስ አይልም እና አይኑን ጨፍኖ ብቻው ግድ የለም ይሁን ብሎ የምትቀበሉት ካልሆነ በስተቀር ደስተኛ ሆናችሁ ማትወስዱትን ነገር ለኔ እንዳሰጠኛል አላህ Subhanahu Wa ያግን በዛ መልክ ያመጣውን ሙሩ ያለው ሰው ክብር ያለው ሰው ከሆነ ቸግሮት ነው በቃ ዘው ሁሌላለው ልትለውን ትችላለህ ማለት ወይም ደግሞ ተቀበለዋለህ ለሌላ ለባሰ ምስኪን ትሰጠዋለህ ማለት ነው እንጂ ታቁ በላይ አንጣ ብላ አታስጨንቀውም እንግዲህ ክብር ያላቸው ሰዎች ናቸው እንደሚያረጉት ሌሎች ግን ለምን ትቆሻሻ ታመጣለህ እኔ ሰጠው የዛ አይነት ነው እንዴ ቀርበና ሂድ አንተ ከምንም ከምታመጣበት አምጣ ብሎ ያባረዋል ያንከሳክሰዋል እንደዛ እንደምታረጉት አይደለም እኔ ለእናንተ ለራሳችሁ ደስ ብሏችሁ የምትቀበሉትን አይነት ካልሆነ በስተቀር እኔም አልቀበልም አንተ ራስህ እንዲጋክ ትመልስ የለም እንዴ ይላል አላህ Subhanahu Wa ያውም ጌታ ሳትሆን ወአለሙ አንላህ አላህ ገኒዩን ሐሚድ አላህ ደግሞ ሱብሃነሁ ወተዓላ በዚህ በመስዋዕት ዙሪያ ለኔ ብላችሁ ስጡ የሚለው ነገር ደጋግሞ ሲነገር እኔ እንደለማኝ አርጋችሁ እንዳትወስዱኝ ይላል አሁንም አሁንም እርግጠኛ ነኝ እኔ ባለጸጋ ነኝ ምንም የጎደለብኝ ነገር የለም ለመፈተን ነው ለኔ ብላችሁ የምትሰጡት ነገር ጥሩ ይሁን ምለው እንጂ እኔ ሂሳቡ ይጎዳኛል ብዬ አይደለም አልበላ አልጠጣ ምን ያደርግልኛል ጥሩም ብታመጣ ወርካሽም ብታመጣ ዝሮ ዝሮ ለውለ ፍጡር ነው አላህ ችግረኛ አይደለም ሰዎች ግን ጥሩ ሰጥተው ርካሽ እንዳለ ዋጋ ያወጣላቸው ይከስራሉ ማለት ነው ምስግር ላይ እንዳይወድቁ ሲሉ ነው ይከራከሩት። እኔ ግን ሀብታም ነኝ ከነገም ብታመጣ ሳታመጣም ብትቀር የሚጎልብኝ ነገር የለም ግን ላንተ ለራስህ ነው የነም ነግርህና መመክርህ ይላል ሐሚድ ደግሞ ምስጉን ጌታ ነው አመስጋኝም ነው ምስጉንም ነው እና ጥሩ ስራ የሰራ ባሪያውን ያመሰግነዋል አንተ ጎበዝ ነው ማሻአላህ ራይት ትባላለህ ማለት ነው ልክት ነገር ካደረክ ደግሞ ባንታሩ ትወቀሳለህ ማለት ነው እንደገና ደግሞ ራሱ ምስጉን ነው አላህ የኔማ ሁሉ ምንጭ እንደመሆኑ ማንም ሰው ያውለታውን ያወቁ አቂሎች ተመሰግኑታል ያላወቁም ቢሆኑ እነሱ አያመስግኑ እንጂ ለነሱ የሚለው ውለታ ያስመሰግነዋል በይዘቱ ራሱ ምስጉን ነው አላህ አንድ ደግ የሚሰራ ሰው የዛ የደግ ስራው ተጠቃሚ የሆኑ ሰዎች ጥሩ ሰዎች ሆኖ ያመሰግኑታል ይሉንታሊሶች ከሆኑ ግን አያመሰግኑትም ግን እሱ ምስጉን ከመሆን አይወገድም ምክንያቱም ጥሩ የሰራውን ጊዜ ምስጉን ነው ሌላ ያልተጠቀመው ሰው እንኳን ሲሰጥ ያየው ምን አይነት ደግ ሰው ነው እንዳደረገ እኮ ይላል አንተ ሳይሰራለህ ግን አላህ ምስጉን ነው በማንኛውም መልኩ ማለት ነው አንተ አመሰግንክም አላመሰግንክም መጥፎ ሰራህም በጎ ሰራህም እኔ ጊዜ ምስጉን ነኝ ጊዜ ባለጸጋ ነኝ የሚጎለኝ ነገር የለም ለአንተ ለራስህ ልዬ ነው እንደዚህ ምነግርህ ይላል ማለት ነው አሸይጣኑ የይልኩም الفقر ويأمركم بالفحشاء እኔ በተደጋጋሚ ለኔ ብላችሁ ንጹህ ገንዘባችሁን አውጡ እያልኩኝ ደጋግሜ ቅስቀሳ እያደረኩ ነው ያለሁት አጅሬ ጥላታችሁ ደግሞ በአንጻሩ አታውጡ እያለ እንደሚመክራችሁ አውቃለሁ ይላል በስሜቱ ይቆረቁራል ሸይጣን አንተ ሁልጊዜ ሰደቃ ሰደቃ እያልከ ተመዘዝከው ገንዘቡ ገንዘብ እኮ ስራ የለውም ይላል ታዲያ አሁን በቀን ስንት ምስኪን ይመጣል ለመጣው ሁሉ ከዘተው ኮይት ያለ ያልቃል ብሎ ይዝትባል ማለት ነው አጅረ አንተ ምን ሞኝ ነው ቁጠባ እኮ የማይችል ሰው አይበለጽግም ይላል ማለት ነው ቁጠባ ባንክ አለ በአሁኑ ጊዜ ቁጠባ ልክ የመበልጸግ ትልቅ ዘዴ ተዘርጓል ማለት ነው አክ አላህ ደግሞ በሰጠው ቁጥር ሰጣለሁ ነው ያለው መስጠት ቤት አይፈትም ይላል ይወጥራው የደጎቹ ተረት መስጠት ቤት አይፈታል አዎ በሌላ በኩል ተሞኝተ ታልከሰርክ በስተቀር ቸር ስለሆነ አንድ ሰው አበደን አይከስርም ተቸርነቱ አይከስርም በሌላ ማጋራሚ ሊከስር ይችላል ሰዎች ግን ቸር ሰው የሚከስር ይመስላቸዋል ሱብሃንአላህ አላህ ጋር ሙአመላ እያደረገ ወማንፈቅቱም ሸይን ፈወይኽሊፉ እያለ አላህ ቃል እየገባ አውጣ እኔ ሰጣለሁ ውድድር ነው አንተ ተሰጠ እኔ ተካለሁ በእኔ በኩል አይጎልም እያላላ ግን ከሰጠ ትከስራለህ የሚለ ሰይጣን ነው ሸይጣን ይይድኩም الفقر ከሰጣችሁ ድነት ላይ ወደቃችሁ ዛሬ ላገኘ ሁሉ ከሰጠ አንተ ነገ ዲያውነ ትሰደፋለህ ብሎ ያስፈራራሃል ማለት ነው ወየሙሩኩም بالفحشاء ስለዚህ መፍትሄው ምንድነው ፋሻ እንድትሰራ አስቀያሚውን ጨካኝነትና አረመኔያዊነት እንድትላበስ ይመክራል ማለት ነው እና ፋሻ ለዚና ነበር ብዙ ጊዜ የሚመጣው አሁን ለቡኽል ሆኖ መጣ እና በኸይል መሆን አለብህ ገንዘብ እንዲጠራቀምልህ ከፈለክ ንፉግ መሆን አለብህ አታውቃ በየቀኑ ለምንድን ነው ሳንቲም የምትመዘው ምክንያቱም ደሞዝ እንዳለች ቆጣ አስራት ታስቀመጣት የሚቀጥለው ደግሞ ደሞዝ ይጨምራል የሚቀጥለው ይጨምራል ያጥር ጊዜ ትከብራለህ ብሎ ይመክራል አጅሬ ማን ውሸት እንደዛ አንዳንድ ጊዜ አከማይተው አከማይተው ተጅቶ ወርቆ የሚጠፋበት ጊዜ የለም ያላሰብከው አደጋ ሊመጣ መኪና ተገይቶ 4 5 ሺህ አታወጣም አንተ አንዳንድ ብር ማውጣት ስትንከባከብ አንድ ጊዜ አውጣት ታረግህና የሱንም ትምራ ሰራት ይባላል አይደለም እንዴ አላህ ያለው ገንዘብ በምንም መልኩ መውጣቱ አይቀርም ይወጣል ግን በስርዓቱ አላህ በሚወደው ብታወጣውሳ ትንሽ ታወጣለ ብዙ ይጨምርልሃል ግን ሰዎች በእኔ ጥንቃቄ ነው ታሎ አበደን ሰብስበው ሰብስበው ሰብስበው እንዳለ ከምረው ምንም ሳይጠቀሙ ለራሳቸው እንኳን የሚሳስበው አሉ አንዳንድ ጊዜ አይደለም እንዴ ተባለ ጥሩ ምግብ የማይበሉ ጥሩ ልብስ የማይለብሱ ሰዎች አሉ ያየሁትን ሁሉ ታረክ እንዴት ብሎ ገንዘብ ይጠራቀማል ይላል ከዛ ሆ በልጆቹ ላይ ማዕቀብ ይጥላል ማለት ነው እሱ የምትፈልገው ነገር አይሰጣትም ለለባት ይዞር በይላታል ማለት ነው ይህ አይነት ሙአመላ አደገኛ ነው ነው የሚለው አላህ Subhanahu Wa Ta'ala መቼ ባንተ ጉልበት አይደለም ታንተ ምስኪን ሞልቷል እንደዛ ባዶ ያላስተረኮችል ነበር እኔ ነኝ የሰጠው ስራውን የምሰጥህ እኔ እውቀቱን የምሰጥህ እኔ ገቢ ምንጩ የሚፈጥርልህ እኔ አንተ ምን አገባህና ነው እንደዚህ የምትቀባቀበው ግን የኔን ምክር ትተህ ከሸይጣን ጋር ሄደህ ትወግንና የእሱ ትከስራለህ እያለ ይመዝጎተጉታል እሱን ምክር ተቀብለህ እኔም ፊቴን ጥፍት ታዞርብኛለህ ይሄ አደገኛ ሁኔታ ነው ይላል አላህ Subhanahu Wa Ta'ala والله يعيدكم مغفرة منه وفضلا አላህ ግን ለኔ ብላችሁ ካወጣችሁ አንደኛ ምጽዋታችሁ ምህረትን ያተርፍላችኋል ሰው ምንም ቢጠነቀቅ ለወንጀል የተጋለጠ ነው በተለያየ መልኩ በየቀኑ ብዙ ወንጀል እናፈራለን ስለዚህ ገንዘብ በምታወጣ ጊዜ የተራበ እንጀት በምታነሳ ጊዜ ያ ወንጀል ከላይ ላይ እንዲረግፍልህ ያደርጋል አላህ Subhanahu Wa Ta'ala ምሕረት ግን በምታስመዘግበው ወንጀል ሁሉ የምትጠየቅ ከሆን ነው የሚጠብቅህ ማለት ነው ግን አንተ ስህተት ትሰራለህ በጎን ደግሞ ኸይር ትሰራለ ምስኪኖችን እንባ ታብሳለህ እዛ ጊዜ ያ የተቃጠለ እንጀት አላህ ባረከላሁ ፊክ ይስለ አላህ ይቀበልና ለአንተ ወንጀልህን ተራግቦ እንደገና ገንዘብ ተባርቆ ትቀጥላለህ ማለት ነው አጅሬ ግን ላ አደጣውታ ታውጣ ወዮልህ ነገ ባዶ እጅህን ቀረ ይልሃል ማለት ነው እኔ ደግሞ አውጣ እኔ ተካላለሁ ስታወጣ ወንጀልህ ይራገፋል ትሩፋትም ታገኛለህ ባርክልሃለሁ የተረፈውን ካላሰብከው ሌላ የገቢ ምንጭ ይፈጠርልሃል እላለሁኝ ውድድሩ አሁን በአላህና በሸይጣን መካከል ሆነ ማለት ነው የሸይጣን ምክር ትሰማለህ ወይስ ጌታን ጌታ ከሆነ ጌታ በዱንያም በአኸራም ያወጣችሁትን እተካለሁ እያለ ነው እንደውም በሐዲስ እንደተባለው كلهم تطلع في الشمس إلا وملكان يقول أحدهما اللهم أعطي ممسكا خلفا وأعطي ممسكا تلفا ለዚህ የተመደቡ መላእኮች አሉ ሁለት መላእኮች ፀሐይ በወጣች ቁጥር በምስራቅ አብረው ይወጣሉ እነሱ ስራቸው ምንድነው አላህ ለቸር ሰው ለለጋይ ሰው ትሩፋትን ለግሰው ከመጠጫውን ስጠው ጨምረ ደርብለት ብለው ዱዓ ያደርጋሉ ማለት ነው ለጨባጣውን ሰው ደግሞ ጨብጥበት እንዳትሰጠው ትናንት የሰጠውን ነው የሰጠና ነው አሁን የሚጨምርለት ይላሉ ማለት ነው ይህ መላእክቶች ደግሞ ሁን ብሎ የመደባቸው ሙወዘፎች ናቸው መላእክታ ከራሱ ተነስቶ አንድ ነገር አይናገርም ያስነላህ ማእምሩ ወፋሉ ማእምሩን እንዲብላችሁ ጠይቁ በየቀኑ ለንፉጎች አደዋን ፈጃቸው ለቸሮች ለግሳቸው እያላችሁ የነ ወዝታቸዋል በዚህ ስራ ላይ ስሩ ብሏቸዋል ይሄን ከሰሩ ደግሞ ተጠየቁ ጥያቄው ተቀባይነት አለው ጊዜ ማለት ነው ስለዚህ ይሄንን ባለማወቅ ብዙ ሰዎች በራሳቸው ጥንቃቄ በራሳቸው መንቀባቀብ የማናጅ መስራቸውና ለእንዲህ አይነት ኪሳራ ይዳረጋሉ አላህ ግን ካወጣችሁ ምህረት ሰጣችኋለሁ ወንጀላችሁ ይሰረዝላቸዋል ፈድል ደግሞ ትሩፋ ተጨማሪ ደግሞ ጸጋ ሰጣችኋለሁ እናንተ ስትሰጡ እኔ እጨምራለሁ والله واسع عليم አላህ ትሩፋቱ ሰፊ የሆነ ጌታ ነው ለማን እንደሚሰጥም ያውቃል ለሰጮች ነው የምሰጠው ለንፉጎች ሳይሆን ይላል አላህ Subhanahu Wa Ta'ala ስለዚህ ያ አስማ አንቲቂ ወላ ትንቲቂ ተንቲቂላሁ አለይክ ያሉ አስማ ቢንቱ አቢበት ነብያችን አለይሻ ያኢሻ ታላቅ እህት ናት እና አንቺ ያገኘሻትን ነገር ለነገ ቢለሽ ቁጥር አድርገሽ አታስቀምጪ በድርጅሽ ታገኝሻትን አንቺ ለአሁኑ ተጠቀምሻት ትፈልጋታለች ምሳብ ይባል ታግበሻል ለባሰበት ይቻሉ እንጂ ለነገ ትሆነኛለች ብለሽ ቋጥረሽ አታስቀምጫት ያ ስትቋጥሪ አላህ ይቋጥርብሻል ስትሰጫት መተቻውን አላህ ያመጣልሻል ብለው መከሯት ማነ ነው ከማሽ ቡኻሪ ስለዚህ አላህ Subhanahu Wa Ta'ala እንግዲህ ሰዎች ከሱ ጋራ ገንዘብ በሚሰጣቸው ጊዜ ፈተና ነው የሚያስገባቸው ማለት ነው ሰጠው ይሄ ሰጠውን ታካፍላለ ለባሰባቸው እኔ ጨምራለሁ ኮንትራት አጥተም በቃ አንተ ዝም ብለህ ሰብስብ አንተ ማትበላትም ይላል ነገ ባላሰብከው አደጋ ያ ገንዘብ አመድ ይሆናል ኪሳራው ትገባለ ማለት እና ይሄንን እንግዲህ ማወቅ ይኖርበታል ሙእሚን የሆነ ሰው ማለት ነው ገንዘቡ እንዴት እንደሚመጣ እንዴት እንደሚወጣ ለማን እንደሚወጣ ምን እንደሚፈልግበት እነዚህ ሁሉ ሁኔታዎች መታወቅና በአግባቡ ሙአመላ መደረግ አለበት እንጂ ፈቃድ ዝም ብሎ ሰይጣን እንደመከረ መሽከርከር የለብህም ነው የሚለው ወይስ ህክመተ መን የሻ ይላል አላህ Subhanahu Wa Ta'ala ጠቃሚ ከተን ለፈለገው ሰው ይሸረዋል ይላል ወመን ይወተረ ህክመተ ጠቃሚ ዕውቀት የተለገሰው ሰው ፈቀድ ሲያ ኸይረን ከተራ ታላቅ እድል የተሰጠ እሱ ነው ትልቅ የመልካም እድል አላህ የሰጠው ይህ ሰው ነው ይላል ወማ ይዘከሩ ኢላ ኡሉል አልባብ ህክማ ደግሞ ተስጦታ ሁሉ የበለጠና የተመረጠ መሆኑን የጤናማ አእምሮ ባለቤቶች እንጂ አይገነዘቡትም ይላል ስለዚህ ላይ እንግዲህ አያይዞ ለማለት የፈለገው ምንድነው ሰዎች ባለጸጋዎች ገንዘብ ያላችሁ ሰዎች በስርዓቱ ለተቸገሩ ወገኖቻችሁ እርዱ ራሩ ስመክራችሁ? እናንተ በዛ በኢኮኖሚው መስክ ግዴታችሁን በብቃት መወጣት እንዳለባችሁ ሌሎቹ ደግሞ የእውቀት ጸጋ የሰጠዋቸዋሉ አሉ ይላል እነዛም በእውቀታቸው ወገኖቻቸውን ማገልገል እንዳለባቸው ነው እና አንድ ሰው አዋቂ ይሆናል በዲንም ሆነ በዱንያ አላህ Subhanahu Wa Ta'ala የተለየ ተሰጥኦ ያለው ሰው ይኖራል እና ብሩህ ነው ህዝቡን በእውቀቱ መምራት ይችላል ማስተባበር ይችላል ማለት ነው ይሄ ሰው ገንዘብ የለውም ሀብታሞቹ ምንም የማያውቁት ማህይሞች ያው ብዙ ኸይር ሲሰሩ ያያል ይቀናል ይሄም ለነሱ አቅም ቢኖረኝ ኑሮ ምንኛ ይላል አንተ እኮ ትልቅ እድል አለ አላህ Subhanahu Wa Ta'ala አዋቂ ከሆንክ በእውቀት እኮ አገርን ወገንን መገንባት ይቻላል ህክማ የተሰጠ ሰው ደሃኔ ማለት የለበትም አላህ Subhanahu Wa Ta'ala ገንዘብን እንደምሰጥ ህክማንም እሰጣለሁ ለምፈልገው ሰው እንደውም ትልቁ ስጦታ ህክማ ነው የገንዘብ መገኛ ምንጩ ራሱ እውቀት ነው እውቀት ያላቸው ሰዎች እንዴት እንደሚከስሙ ስልቱን ዘዴውን ታቋደለም ገንዘብ የሚያፈሩት እውቀት የሌለው ሰው ያለው እንኳን መጠበቅ አይችልም አንዳንድ ጊዜ ሀብታም ልጆች ብዙ ጊዜ ሲከስሩ ታያለ እውቀት የላቸውም ሀብቱ የተከማቸው እውቀት አባታቸው ይከስራሉ አባታቸው ግን እንዴት እንደሚከስሩ ስልቱን ያቀነበረ እሱ ሲሞት ግን ያ የነበረ ገንዘብ አመድ ይሆንና ወደ ለማኝ ይሆናሉ ይዳል ዲያ ይሆናሉ ማለት ነው ለምን እውቀት የለም እውቀቱን ለወርሳቸው አይችልም እውቀት ያለው ሰው ግን ትልቅ ባለጸጋ ማለት እሱ ነው ማለት ነው የዲንም እውቀት ቢኖረው እንደዛው ነው ምክንያቱም አንተ ሳንቲም ካለ ለሚስኪኑ የሚጎረስ ዳቦ ትሰጠዋለህ እኔ እውቀት ግን እድሜ ልኩን የማነገ የማይራብበት ጸጋ ነው የምሰጠው ማለት ነው እና ይሄን እንደዚህ ከሰራ ይሄን ያህል አጅር ታገኛለህ ይሄን ካገኝ በዱንያም ከሆነ እንዲህ ብለህ ብትሰራ ይሄን ያህል ትርፍ ታመጣለህ ብሎ የሚመክርና የሚያስተምር ሰው ይሄ ነው ትልቅ ስጦታ የሰጠው ማለት ነው ያንተ የሰጠህ ዳቦ ዛሬ በልቷል ነገ ይርቧል መልሶ ስለውቀት ተፈጠው በዛ በእውቀቱ ዘላለም ሊጠቀም ይችላል ማለት ነው ስለዚህ ለሰይጡም ለተሰይጡም ትልቁ የጸጋ ማለት እውቀት ነው አላህ እውቀት የሰጣቸው ሰዎች በእውቀታቸው እነሱም ሐላፊነት አለባቸው እኔ ገንዘብ የለኝም ምንም ማድረግ አልችልም ብለህ እንዳትል አንተ አላወቅም እንጂ ትልቁ ባለጸጋ አንተ ነህ ይላል አላህ አዋቂ ከሆነ አንተ አዋቂ ከሆነ ራስህን ለተሻለ ድል ማድረስ ይችላል ሌሎችንም ወገኖችን በመምከር በማስተባበር በማስተማር ኮርስ በመስጠት ሰዎች ወደ ተሻሻለ እድል እንዲሻገሩ ማድረግ ትችላለህ ይሄን ካደረክ ደግሞ አንተ እንደውም ሌሎቹ ተበልቶ የሚጣራውን ነው የሚሰጡት አንተ ግን ተበልቶ ሁል ጊዜ የሚያድገውን የሚበለጽገውን ከዲቱ ከትውልድ ወደ ትውልድ የሚሻገር እውቀት ነው ዕውቀት አንድ ሰው ያስተማረ እንደው አንተ ያስተማርከው ደግሞ ሌላ ያስተምራል ያ ደግሞ ያስተምራ እስከ መጠን ይቀጥላል ማለት ነው ሳንቲም የሰጠው ዳቦ የሰጠው ግን ነገ ተበልቶ አልቋል የለም በየቀኑ መጨመር ያስፈልጋል ዕውቀት ግን ጸጋ ነው ለሰው ልጅ ቋሚ ንብረት ማለት ዕውቀት ነውና ወመን ይእተል ህክመተ ጠቃሚ ዕውቀት የተሰጠው ፈቀድ ኡቲየ ኸይረን ከቲራ ስፍር ቁጥር የሌለው ትልቅ እድል የተሰጠ ማለት እሱ ነው አያባራምና የሱ ውጤት ማለት ነው እና ለዕልመናፊ ብለው እንደተርጉመውታል ህክማ የሚለውን ፊቅሃን ፊዲን ተብሎ ተፈስሯል ማዕሪፈቱ ኪታብላህ ተብሎ ተፈስሯል ብዙ የተለያዩ ዝሮ ዝሮ ያው ነው በዲንም ሆነ በዱንያ አንድ ሰው ለራሱና ለወገኖቹ የሚጠቅም ዕውቀት ብሩህ አምሮ ያለው ሰው አላህ ትልቅ እድል የሰጠው ባለጸጋ ማለት እሱ ነው ስለዚህ እሱ በአጋጣሚ እጅ ላይ ገንዘብ ባይኖር እንኳን ራሱን እንደ ደሃ አድርጎ መቆዘም የለበትም በዛ በተሰጠው ሙያና እድል ወገኖቹን ታገለገለ እሱም ትልቅ ሚና መጫወት ይችላል እንዳውም እሱ ወሳኝነት አለው ማለት ነው ወማ يذكر ኢላ اولو الالباب እና ህክማ ተቃሚ ዕውቀት የተሰጠው ሀብታም መሆኑን የሚገነዘቡ የሉም የትክክለኛ አእምሮ ባለቤቶች እንጂ አእምሮአቸው በሳል ያልሆኑ ሰዎች እውቀትን እንደ ንብረት አይቆጥሩትም ማለት ነው ዕውቀት እንደ ንብረት መሆኑን የሚያውቁት ግን ዕውቀላዎች ናቸው ማለት ነው ወማን ፈቅቱም من ይላል ለማንኛውም እንግዲህ ለአላህ ብላችሁ የምታወጡት ወጭ ይላል በገንዘብም ይሁን በእውቀት በማንኛውም መልኩ አንድ ወገን ለሌላ ለወገኑ የሚያበረክተው ወጭና ልገሳ አው ነዘርቱ ሚን ነድሪን ወይም ደግሞ ለአላህ ብላችሁ የምትሳሉት ጌታ እንዲያረጋልኝ እንደሆነ እንዲያደርጋለሁ ብላችሁ ቃል የምትገቡት ነገር فإن الله يعلمه ያን ነገር አላህ ያውቀዋል ታወቀው ደግሞ ያው በአላህ ሂሳብ ተይዟል ማለት ነው وما للظالمين من انصار ለበደለኞች ረዳት የላቸውም ኢላላ አላህ Subhanahu Wa Ta'ala ማለት ምንድነው አንተ እኔ በነገርኩና በመከርኩ መሰረት ፍራአቱን ያሟላና የጠበቀ የሆነ ጥሩ ነፈቃ ጥሩ ወጭ ካወጣ ያ ወጭ ለማን እንዴት እንደወጣው አውቃለሁኝ ስላወኩ በእውቀት የመሰረት መስፈርቱን ጠብቆ እኔ በምፈልገው መልኩ ሆኖ ከተገኘ ያው የሚገባውን ወረታ ከፍለዋለሁ በዱንያም በአኸራም ማለት ነው ግን ተወጥቶት ያበቃ ለይስሙላ ለይውሊ ከሆነ ደሞ ያንደባውን አቃለው ያ ጊዜ ደሞ ዛቻ ይሆናል ማለት ነው ለማን እንዳወጣው አውቃለሁ መውጣቱን አውጥታል ግን ለጉራ ለዝና መግዣ ብለን ያወጣው እኔ መለከተኝም ይሄ ጥለዋለሁ ማለት ነው ስለዚህ ያለው የሚለው ዋዲም ወዒድም ነው ተኸይረ ከሆነ አላህ በሚፈልገው መልኩ ከሆነ አውቄላለሁ ያላወቁት አይምሰለ ሳይዘላል ችግር የለም ማለት ነው ዳር ሆነ አልጣጫ ከሆነ ደግሞ ሰዎችን ልታታልል ይችላል እኔ ዘንድ ግን ለምን እንደወጣው አውቃለሁኝ አትመጣታልለውም ፈልግ ማለት ነው እና ይህንን አዳብ የማይጠብቁ ሰዎች ዟሊሞች ናቸው ይላል መጀመሪያውን አውጡ ስሏቸው የማያወጡ ራሳቸውን ጨምሮ ወገኖቻቸውንም የሚዘልሙ ናቸው ወይም ደግሞ ካወጡ በኋላ ያላግባብ የሚያወጡ እነዛም ዛሊሞች ናቸው የዙሙ መጠን ቢለያይም ማለት ነው ለእንዲህ አይነት ግፈኞችና በደለኞች ደግሞ አላህ ነገ በቅጣት እጅ ሲይዛቸው የሚያስጠላቸውና የሚያድናቸው ማንም የለም ማንም አያስጥልህም ተጠንቀቅ ይላል ማለት ነው እንቶ ወደ ሰደቃት ገንዘብን ደግሞ በምትሰጡ ጊዜ ምስዋት በምትለግሱ ጊዜ ፈኒ ይሄ በይፋ ከሰጣችሁ በአደባባይ ሰው እያየ ታዛቢ ባለበት ከሰጣችሁ በዛ መልክ መስጠታችሁ ልባችሁ ጥሩ እስከሆነ ድረስ ለዝና ብላ ለጉራ ሳትሉ ሰው ብቻ ባለበት ከሰጣችሁ በይፋ መስጠታችሁ መልካም ነው ችግር የለውም ይላል ማለት ፈኒያመ ፈኒያማ ማአሚልቱም ማለት ነው ፈኒያማ ማለት በይፋ ሰጣችሁ እና አንዳንድ ጊዜ ያው ውድድር ያለበት ቦታ ይመጣል ማለት ነው በኸይር ላይ ሙሳበቃ ይደረጋል ስለዚህ ማን ያጨንፋል ማን ያጨንፋል ሰው ይነሳሳል ስሜቱ ማለት ነው አንድ ጀግና እኔ እኔ አልፈጣለሁ በሚልበት ጊዜ ሌላው ይነሽጣውና ተከትሎ እንትን ይላል እንደረደራ ማለት ነው በምስጥር ከሆነ ግን የሰጠው አንድ ሪያል ይሁን ሁለት ሪያል አያውቅም እሱም አንድ ሪያል መሰጠው ይችላል ማለት ነው ግን አንድ ሰው እኔ ሽብር ሰጣለሁ ብሎ ሲናገር ጓደኛ ከጎን ተነስቶ ታፍራለህ ማለት ነው አንድ 50 ሪያል ትላት ይችላል እኔም ቢያንስ አምስት መቶ ትላለ ማለት ነው የሌሎችን የማነሳሳት ተልቆ ስላለው በይፋ መስጠት አንተ ኢኽላስን ጠብቀ በውስጥ ይህን ነገር ምለው ለአላህ ብዬ ነው እስካልክ ድረስ በይፋ በአደባባይ ብትሰጥ መስጠት መልካም ነው አላላ ወእንቱ ሁዋ ነገር ደግሞ በደበቁ ይሻላል ብላችሁ ማንም ታዛቢ ሳይ በድብቅ ብትሰጡ ደግሞ ወጥቶ ቀራ ያችን የምሰጧትን ነገር ለሚመለከተው ክፍል ብቻ እሱ ብቻ እንዲያውቀው አድርጋችሁ ማንም ታዛቢ ሳይና ሳይሰማ ብትሰጡ ደግሞ ሸጎጥ ብታደርጉ ውስጡን ወኸይሩን ለኩም ይሄ ደግሞ የበለጠ የተመረጠ ነው ለእናንተ ይላል ለምን ተሪያ ትድናለህና ለይስሙል ይውልኝ ብሎ ለሰራው የሚለው ሽኩክ አይመጣም ማለት ነው እንደ ሁኔታው ማለት ነው እንግዲህ ሁለቱም ይፈቀዳል ግን ራስን አንተ ታውቃለህ ማንኛው እንደሚመረጥ ማለት ነው ወይከስሩ አንኩም ይሰያአቲኩም በዚህ እንግዲህ ኢኽላስ በተሞላበት መልኩ በሚስጥር ከሰጣችሁ የሪያ ምሱአም የማይመጣበት ስለሆነ የተመረጠ ነው ወንጀላችሁንም ደግሞ አላህ ይሰርዝላችኋል ለዚህ ለተራበ ለተቸገረ ሰው ብለህ እንደዚህ ሰጣው አይደለም በቃኝ አይችላል ወንጀልን ሰርጀላል የሰባ ዓመት የሰማንያ ዓመት ሽማግሌ እንትን ወንጀል ባንዴ ሊሰርዝልህ ይችላል ይሄ እንግዲህ ትልቅ ውጤት አለው ይላል والله بما تعملون خبير ለማንኛውም አላህ በምትሰሩት ነገር ጥልቅ አዋቂ ነው ላይመራ ብቻ አይደለም ከላይ ከላይ ብቻ አይደለም ከውስጥ ያለችውን ስጉር ድብቅ ስሜቴን አውቃለሁና በዛ መሰረት ነው መመነዳ ይላል ማለት ነው ስለዚህ ነፈቃ በምናወጣ ጊዜ በይፋ በአደባባይ መስጠት ይሻላል ወይስ ደግሞ በመስጠር በድብቅ ማድረግ ይሻላል ለሚለው ጥያቄ የአያት መልስ ፈጠ ማለት ነው አንደኛ አንተ ራስህን ታውቃለህ አንተ ራስህን በመጣ ጊዜ ይህን ነገር በውድድር ገብቼ በይፋ መስጠቱ ይጠቅማል ትላለህ ታምንበታለህ እኔ የፈለገው ሰው ቢያየኝም ቢሰማኝም والله ለሰው ደንት የለኝም ምን ያደርግልኛል አላህ ሰጠኛል ሰጠውን ገንዘብ ለአላህ ብዬ ነው የምሰጠው ግን ሰዎችን ማስተባበር እፈልጋለሁ ሰዎች እኔ ስሰጥ ተከትለው ሌሎች ተወዳዳሪ ሆነው እንዲበረታቱ ፈልጋለሁ በሚል አቋም ከሆነ የምትሰጠው ይሄን መስጠት ጥሩ ነው አንደኛ ለራስ ኃላፊነትን ተወጣል ሌሎችን ደግሞ አስተባብራል ጥሩ ነው ማለት ነው ስራ ግን ትንሽ ስጋት አለብህ አይኔ ነገር በይፋ ከሰጠውኝ ወደ ነፍስያዬ ምን አልፈጠቆ ጎበዝ ምናምን ትለኛለች የሚል ፍዳ ከተሰማህታ መጀመሪያ አላስተናጅም ሰውን ከማስተባበር በፊት የታባሽ አንቺ በመፈልገው መልክ አይደለም ሰጠው በሚስጥር ሰጣለሁ ስላታለ የዛን ጊዜ ወንጀልህን አላህ ይሰርዝልሃል እንደውንም ይሰጣል ማለት ነው ስለዚህ አንተ በሪያ እና በስማይ ራስህን ማትጠረጥር ፍጹም ተወንክ በይፋ ስትል ጊዜ አርአያ ሁን ምሳሌ ሁን ለሌሎች አበረታታለህና ማለት ነው ትንሽ ስጋት ካለበት ግን ከምትችለው መጠን ያችን ነፍስን ለመጠበቅ በሚስጥር መስጠት ይመረጣል በሌላ በኩል ደግሞ ዋጅብ ነገር ከሆነ በይፋ መስጠት አለብህ ሁልጊዜ ይላሉ ማን ነው ባዱል ዑለማ ለምሳሌ ዘካተል ማል አለብህ የታወቀ ሚሊዮነር ነህ ስንት ገንዘብ እንዳለ ስንት ኢማራ ስንት ሱቅ እንዳለ ያውቃል ሰው ሚስጥር አይደለም ያንተ ሀብታምነት ስለዚህ ያንን ገንዘብ ዘካ በሚስጥር ነው የምሰጠው ታልከው ሁልጊዜ ሰው አያምንም ሷዞም ይመጣል ማለት ነው ሁል ጊዜ አንተ በር መጥቶ ማንም ምስኪን እዚያታ ሲሰጥ ማያይ ከሆነ እየተረገመ ሰው ይቆጥሮ ነው እንጂ ለወገን የሚያደርገው ነገር የለም ይባላል ማለት ነው ስለዚህ ዘካ በመስጠት ሪያ ሊኖር አይገባም አቂል የሆነ ሰው ዋጅቡን በመስጠት ሪያ ሊሰማው አይገባም ግዴታ ነው ሶላት ፈርድ ሶላት ዙሁር አስር ስለሰገድክ ሪያ ትጠብቃለህ ሰው እንዳመሰግን ትጠብቃለህ ግዴታ ነው ሙስሊም እስከሆንክ ድረስ አምስት ወቅት ሰላም መስገድ አለብህ ዘለቆ ፍራሽ ዘይዳል ብሎ እንዲያደንቅ ሰው እንዴ ዘካም የሶላት ቁራኛ ናት አይደለም ያቄ ሶላት ወአቱ ዘካት ነው ስለዚህ ዘካትን በመስጠት ከሰው ጉራና ዝና መጠበቅ የለብህም ግዴታ ነው የተወጣው ያመሰገነ ያመስግን አያመስግን የራሱ ጉዳይ አንተ ግን የዋጅብ ስለሆነ በዚህ ላይ ዋጅብ ከሆነ በቀጥታ በይፋ ስጥ ነው የሚለው ሙስተሐብ ዝም ብሎ ትርፍ ሰደቃ ከሆነ ግን ትርፍ ሰደቃ ላይ ሪያ ሊመጣ ይችላል ማለት ነው ዘካን እንደሰጠ ያቃል ደሞ እንደገና ትርፍ ነገር ስታመጣ ሰዎች አደንቁሃል ያወድሱሃል ትርፍ ሙስተሐብ የሆነ ትርፍ ሰደቃ ከሆነ በሚስጥር ማረጉ ይመረጣል መደበኛው ዘካ ከሆነ ግን በይፋ አሰልፈ ልታከፋፈል ትችላለህ በሚልም ተተርጉሟል ማለት ነው ለማንኛውም ጊዜው ስላለቀ ከዚህ በላይ ለማብራራት አልተቻለም አላህ Subhanahu Wa Ta'ala የሰማነውን ሁሉ ምን ተራና ምን የምንጠቀምበት ያደርገን ይያን የዛሬው ደርሳችን ዘላይ ተቃለላለው ሰለላሁ ዐለይሂ ወሰለም አለ ነብዩ ይላልቃ